አላህ ስብሓንሁ ወተዓላ ቀድሞውን ወደዚህ ምድር የሰውን ልጅ ሲልክ ማንነቱ የሚጣራበትና ስልጥና የሚለካበት ፈተና አዘጋጅቶለት ነው ቅድም እንዳልኳችሁ ህይወት ከመጀመሪያው እስከ መጨረሻው ጥሩም የሚመስሉንን መጥፎም አድርገን የምናስባቸውን የፈተና አይነቶች ያዘለ ነው الذي خلق الموت والحياة ليبلوكم أيكم أحسن عملا يا رسول ህይወትንም ሆነ ሞትን የፈጠረ ጌታ ነው። ለምን ሊየብሉወኩም ይፈትናችሁ፣ አየኩም አሕሰኑ ዐመላ የትኞቻችሁ ስራችሁን ታሳምራላችሁ። አላህ ስብሓንሁ ወተዓላ ነገሮች ከመከሰታቸው በፊት አስቀድሞ ጠንቅቆ አጠርጥሮ ያውቃል። ግን በዚህ እውቀት ላይ ብቻ በመመስረት ከፊሉን የጀሃነም ሌላውን ደግሞ የጀነት አድርጎ እዚያው እጣውን አልወሰነለንም። በዚህ ምድር ላይ የሚሰራቸው ስራዎች በራሱ ላይ እንደመረጃ ቀርበውለት ወይ የጀነት ወይ እሳት ይሆናል። ያም ሆነ ህይወት ጥቅል በሆነ መልኩ ፈተናዎች ፈተና ሲባል ግን ምናልባት ሰዎችን አእምሯቸው የሚያጣበት እንቅልፍ የሚነሳ መቆማ መቀመጫ የሚያሳጣ ብቻ አይደለም። እነሱ ደስታ፣ ፍስሐ፣ ተድላ ብሎ የሚያስቡት ነገር አላህ ዘንድ ፈተና ሊሆን ይችላል። ወነብሉኩም ቢሸሪ ወልኸይሪ ፊትነተን ወኢለይና ቱርጃዑን በሸር በኸይር በጥሩ በመጥፎ ትፈትናላችሁ፣ ወደኛም ትመለሳላችሁ የአላህ ስብሓነሁ ወተዓላ። ነገር ግን ይህንን ርዕስ እንደ ርዕስ መርጠን አሁን ብንወያይበት ተገፋፋን ነገር አንዱና ዋነኛው ወደ መጨረሻው ዘመን ፈተናዎች መብዛታቸው መነባበራቸውና ይብስ ብሎም ሰዎችን ልክ እንደ ሳፋት ማዕበል ማጥለቀቃቸው ነው። الرسول صلى الله عليه وعلى آله وسلم የተናገሯቸው ሐዲቶች ከሳቸው የተገኙ ትክክለኛ የሆኑ አስተምሮቶች እኛ በአይናችን ከምናየውና በዋሳችን ከምንዳስሰው ተጨባጭ ሁኔታ ባሻገር ፈተናዎች እንደሚበዙ ግልጽ ከሆነ ቋንቋ ቀጥሏል ከዛ መካከል ምን ይላል የአላህ መልእክተኛ ከማ ጃአ ፊ ሰሒህ ሙስሊም من حديث عبد الله بن عمرو بن العاص قال كنا مع رسول الله صلى الله عليه وعلى آله وسلم في سفر فنزلنا منزلا فمنا من يصلح خبابا ومنا من ينتظر ومنا من هو في جشره إذ نادى منادي رسول الله صلى الله عليه وعلى آله وسلم الصلاة جامعة قال فاجتمعنا لرسول الله صلى الله عليه وسلم فقال إنه لم يكن نبي قبلي إلا كان حقا عليه أن يدل أمته على خير ما يعلمه لهم وينذرهم شر ما يعلمه لهم وإن أمتكم هذه جعل عافيتها في أولها وسيصيب آخرها بلاء وأمور تنكرونها قال وستكون فتنة أو وستجيء فتنة فيرقق بعضها بعض وتكون فتنة فيقول المؤمن هذه مهلكة ثم تنكشف ثم تجيء الفتنة فيقول المؤمن هذه هذه فمن أحب أن يزحزح عن النار ويدخل الجنة فلتأته منيته وهو يؤمن بالله واليوم الآخر وليأتي إلى الناس الذي يحب أن يؤتى إليه الحديث عبد الله بن عمرو በዚህ ሐዲስ እንደሚያስተላልፈው አንድ ጊዜ ከረሱል ሰለላሁ ዐለይሂ ወሰለም ላይ ከረሱል ሰለላሁ ዐለይሂ ወሰለም ጋር ጉዞ ላይ ነበረ። ከዛ የሆነ ቦታ ለእረፍት ቁጭ አለንና የተወሰነው ያው የሚያርፉበትን ድንኳን እያስተካከለ፣ ሌላው እንስሶቹን እየመገበና ሌላው ደግሞ እንዲሁ ቀስቱን እየወረወረ እየተለማመደ ሁሉም በየስራው ተወጥሮ ድንገት የረሱል ሰለላሁ ዐለይሂ ወሰለም ተጣሪ አሰላት ጃሚዐትን በሚል ሁሉ ነው ተጣሩ ይህ ጥሪ ከተጠራ ከተሰማ ሁሉም ይመጣል ስራ ማለት ነው ወደ ረሱል ሰለላሁ ዐለይሂ ወሰለም ተሰበሰብን ይላል ምን አለ የአላህ መልክተኛ ከኔ በፊት ማንም ነብይ አልነበረም ይህ ነቢይ የሚያውቀውን ጥሩ ነገር ለህዝቦቹ እንዲያስተላልፍ አላህ በሱ ላይ ግዴታ አድርጎበት ቢሆን እንጂ መጥፎ የሚያውቀውንም ነገር እንዲሁ ደግሞ ሰዎችን አስተምሮ ከዚህ እንዲጠነቀቁ እንዲያደርጋቸው አላህ በሱ ላይ ግዴታ አድርጎበት የአላህ መልክተኛም ሆኖ ከዚያ ፊት ያለፉት ነቢያት ለህዝቦቻቸው ጥሩ ሆኖ ሳያስተምሩት ያለፉት መጥፎ ሆኖ ሳያስጠነቅቁ እንደዚህ ወደ አኺራ የተጓዙበት ጉዳይ ነው ጥቅሉ ነው አላህ መልክተኛ የእናንተ ህዝብ ይሄኛው ኡማ አፊያ የተደረገው መጀመሪያው ላይ ያለው የመጀመሪያው የሰሃቦቹ ትውልድና ከዛም ከዚያም በቀጥለው የሚከተለው ተተኪ ብዙ ፈተናዎች ብዙ አስጨናቂ ጉዳዮች ሊያገቡት ይችላሉ። ፈተናዎች አይቀሩም። መቼም ቢሆን ማንም ሰው ይፈተናል። ግን ምን ያለ አላህ መልክተኛ ወሰይሲቡ አኺራሃ በላእን ወእሙሩን ቱንኪሩና የዚህን ኡማ መጨረሻ በላ ፈተና እንደዚሁም እናንተ አዲስ አድርጋችሁ የሚቆጥሩትና ግራ የሚያጋባችሁ ወይም ውስጥ የሚከታችሁ ነገር ይከሰታል። ወደፊት ይላል የአላህ ከዚያ ምን ፈተናዎች ይመጣሉ ይላል የአላህ መልክተኛ እነዚህ ፈተናዎች እየተነባበሩ ሲመጡ የመጀመሪያው ፈተና ከዛ ቀጥሎ በሚመጣው ፈተና አይን ሲታይ እጅግ በጣም ኢምንት ሆኖ ነው የሚገለጽ ፈዩራቂቁ ባዕሁ ባዕ ትልቅ ፈተና ነው ጉድ መጣ ምን እናድር ብለን የምንይዘውን የምንጨብጠውን ስናጣ ከሱ በኋላ ሌላ ነገር ሲከሰትን ስናይ የመጀመሪያው እኮ ኢምንት ነው ይህን ያህል ቦታ የሚሰጠውም አልነበረም ይላል ሁሌ እየከፋ ይሄዳል ይሄ ረሱል ስለም ትንቢት ነው ወላ ይጠቋ ከዛም ነው የአላህ መልእክተኛ ከዛም ፈተናዎች ይከሰታሉ አሉ ሙእሚን የሆነ ሰው በአላህ ስብሐ ወተዓላ ላይ እምነት ያለው ሰው ምን ይላል ታዲህ ሙህሊከት በቃ በዚህ ፈተና መጥፋቴ ነው እያለ ተስፋው ደንቁረት ቀረበ ይጨነቃል ይጠበባል ከዛ ይህ ፈተና ያልፋል እስኪያልፍ ያለፋል ከዛ በኋላ ሌላ ፈተና ይጠቃል አሁን መጥፋቴ ነው ኢማኔ ከልቤ የሚገፈፍ ነው ዲን ላጣ ነው ይጨነቃል ሙእሚን የሚጨነቀው ዲኑን በማጣት ጉዳይ ላይ ነው ናም የገንዘብ ፈተና አለ በሰውነታችን ላይ በቤተሰባችን ላይ የሚመጡ ፈተናዎች አሉ ግን ሙእሚን ከሁሉ የበለጠ የሚያስጨንቀውና በጣም እንቅልፍ የሚነሳው ዲኑ ላይ የሚመጣበት ፈተና ነው اللهم لا تجعل مصيبتنا في ديننا ولا تجعل الدنيا اكبر همنا ولا مبلغ علمنا ከዚያ ሲያባህ ሁለተኛ ምን አሉ ከእሳት ነፃ መውጣት የፈለገ ጀነትን እንዲገባ የሚቀድም ሰው ፈልተእትህ መንየቱ ወሁወ ዩእሚኑ ቢላህ ወልየውም ሞት ወደ ሱ ሲመጣበት በአላህ ላይ በመጨረሻው ቀን አማኝ ሆኖ ይጠብቅ ይዘጋጅ ማለት ነው ወልያእቲ ግን ናስ ለዚ ዩሒቡ አን ዩእታ ኢለይህ በሰዎች የሚፈጽመው በሰዎች የሚውለው ጉዳይ ደግሞ እነሱ ለእሱ የሚውልለትና ለእሱ ቢሰሩለት የሚወደው ጉዳይ ከሌሎች የሚጠራውን አንተ አትፈጽምም ለማለት ነው ለሌሎች አንድን ነገር ልትፈጽም ወይ ክፉ ነገር ልትናገር ስታስብ በዚያ ሰጉታ ራስህን አድርግ። ይህንን የተገነዘበ በዚህም የፈረሰው ከፈተናዎች መጠበቂያ አንድ ሰበብ በእጁ ጨብጧል ማለት ነው። እንደዚሁም ረሱላሁ ዐለይሂ ወሰለም ፈተናዎች ወደፊት እንደሚነባበሩ የጠቀሙባቸው ብዙ ሐዲቶች እንዳሉ ጠቅሼላችኋለሁ። ከዛ መካከል አሁንም ፊ ሙስሊም ሐዲት የሑዘይፋ ميل الحذيفة بن اليمان رضي الله عنهما كنا عند عمر إذا عمر بن الخطاب زند كنت لنا بريها كذا عمر بن الخطاب من بلو طيق الزاك وبين الدورة سوت أيكم سمع رسول الله صلى الله عليه وسلم يذكر الفتن كنا عندما كان الرسول صلى الله عليه وسلم ثلاثة ناس تكفي تماما ويمد يكبر فقال قوم من جلسائه نحن سمعنا እዛ ከነበሩት ከተቀመጡ ሰዎች መካከል የተወሰኑት እኛ ሰምተናል አሉ ما ردت عمر لعلكم تعلمون فتنة الرجل في أهله وجاره قالوا أذهب قال تلك تكفرها الصلاة والصيام والصدقة أن يخل تنسي من بعد أن تسلت عن المت قلت عمر عند سو فبيت سبونا بقربكم يمي فتن وفتن المسجد أصل الحديث الصحيح بلا وطن إذا مو حديث فراس لتنقره فتنة الرجل في أهله وماله وجاره كثيرها الصلاة والصدقة والصيام والأمر بالمعروف والنهي عن المنكر በሰውና በአንድ ሰውና በቤተሰቡ መካከል የሚፈጠር አለመግባባት ወይም ከዋጅብ ነገር የሚያደርጉት መዘናጋት ፈተና ነው ኢነማ አምዋልኩም ወአውላድኩም ፊትና ወላሁ ዒንደሁ አጅሩን ዐዚም ገንዘቦቻቸውም ልጆቻቸውም ፈተናዎች ናቸው ይላል አላህ ስብሓነሁ ወተዓላ ገንዘብ ከሐቅ ሊያዘናጋ ወይም ደግሞ ወንጀል ሊፈታ ይችላል። ልጆችን፣ ቤተሰብም እንደዚህ ጎረቤትም እንዲሁ። ወይም ደግሞ በእነሱ ላይ አንዳንድ የድንበር አሳ አለመግባባት ይፈጠራል። ወይስ በአንተ ላይ ድንበር አልፈና እንደዚሁ ካሰናዳ ቃል መሰነዳናሪ ነው። እንደዚህ አይነት ክስተቶች ሁሌ አይጠፉምና ይህንን አስመልክቶ አላቸው ዑመር ብን ኸጣብ ትልከ ትበክሩ አሰላቱ ወስያሙ ወሰዳቱ ሰላት መስገድህ ብቻ ጾም መጾምህና እንደዚሁም ደግሞ ለአላህ ብለን መስዋዕት መስጠትህ እነዚህም ወንጀሎች ያብስልሃል ግን እሱን አይደለም እኔ ጠይቃቸዋል ይሄ ፈተና ቀላል ነው قال ولكن أيكم سمع النبي صلى الله عليه وسلم يذكر الفتن التي تموج موج البحر ነገር ግን ከእናንተ መካከል ረሱል ስ ላሁ ለ ወሰለም እንደ ባህር ማዕበል የሚነግደው ፈተና ሲጠቅሱ የሰማው ማን ነው ብሎ ጠይቃቸው ቃለ ሑዘይፋ ፈቁልቱ አነ ሰሚዕቱ ሑዘይፋ እኔ ሰምቻለሁ አለ ቃለ አንተ ሊላህ አቡክ አንተ ነህ አለው ይሄ ማሞገሻ ቃል ነው ምክንያቱም ሑዘይፋ በእንደዚህ አይነት ቦታ ላይ ራሱን የቻለ ልዩ ትኩረት ነበሩ ፊተኖችን አስመልክቶ ብዙ ሐዲቶች ከሑዘይፋ ተወርተዋል ረሱል ስለ ላሁ ለ ወሰለም ሌሎች መጥፎ መጥፎ ነገርን ይነግሩ ነበር የበለጠ ግን አንዳንድ ጉዳዮችን ለየት የሚነግሩት ለሑዘይፋ ነበር በዚህም የተነሳ ከማ ጃእ ፊ ሰሒሐይን كنت أسأل رسول الله صلى كان الناس يسألون رسول الله صلى الله عليه وسلم عن الخير وكنت أسأله عن الشر مخافة أن يدركني ሰዎች ረሱል ሰለላሁ ዐለይሂ ወሰለም የሚጠይቁት ስለ ጥሩ ብቻ ነበር ይላል። እኔ ግን ስለ መጥፎ ነገር የሚጠይቃቸው እንደ ስለ መጥፎ ጉዳዮች ለምን መካፈታ እንግዲህ ከኛ እንዳይደርስብኝ ስለምፈራ እጠነቀቃለሁ። በዚህ የተነሳ ሑደይፋ የተለየ ትኩረት ነበሩ እንዲህ አይነት ጉዳዮች ላይ እዚህም ነው ዑመር አለበት ነው። ከዛም ላ ሑደይፋ ብን የማን ረዲየላሁ ዐንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ቱዕረቡ ልፊተን አለ ልቁሉብ ከልሐሲድ ዑደን ዑደን ፈተናዎች በልቦች ላይ ይቀርባሉ አለ ልክ ሰሌም እንደሚሰራበት ሰንበሌጥ ወይም እንደ ትልቅ ሳር ማለት ነው ወይም እንጨት እንደምታውቁት ይህ ሰሌም ሲሰራ እያንዳንዱ አከር ለብቻዋ ቦታ ተሰጥቷት እየተመዘነችና እየተለካች በቦታዋ እየተስተካከለች ነው ልክ እንደዚሁ ተራ በተራ አንዱ ሲመጣ ሌላው እየተተካ ፈተናዎች በሰዎች ልብ ላይ ይቀርባሉ كالحسن عودا عودا قال فأي قلب أنكرها نكت فيه نكتة سوداء فأي قلب أشربها نكت فيه نكتة سوداء إن الفتنة عند سبونج يمتعه እና የጠጣው በልቡ ላይ ጥቁር ነጥብ ይጠቀምበታል ይላሉ የአላህ መልክተኛ ወአዩ ቀልቢን አንከረሃ ኑቂተ ፊ ኑክተቱን በይራ ይህን ፈተና ደግሞ ሳይቀበል ሀቅን ይዞ በጽናት የተጓዘ በልቦ ላይ ነጭ ነጥብ ይታተምለታል። ሐታ ተሲራ ዐላ ቀልበይን ከዛስ በሁለት ይከፈላል። የሰዎች ልብ ፈተናዎች ሰዎችን ይለያሉ። እውነተኛና ውሸታሙ የሚለይበት አንድ መመዘኛ ነዋ ፈተና ሲባል። ወርቅ በእሳት እንደሚፈተነው ሰዎችን በፈተናዎች እንዲሁ ይለያል። ፈተና በመጣ ቁጥር አዲስ ነገር በተከሰተ ቁጥር ሰዎች ይፈራረቃል ወለን ይመሽስ አላሁ ለዚነ አመኑ ወየምሐቅ አልካፊሪን ይህ አንድ ፈተና ውጤት ነው ሙእሚኖች ይጣራሉ ኢማናቸውን እንደዚሁ ደግሞ ይጣራሉ ኡላኢከ ለዚነ እምተሐነ አላሁ ቁሉበሁም ሊተቅዋ ልባቸውን አላህ ስብሐነ ወተዓላ ፈትኖ ትልቅ ደረጃ እንዲደርሱ ያዘጋጃቸው ናቸው ለዚህ ነው ለሁም መፍረሁ ወአጅሩን ዐዚም ነው መጨረሻ ስለዚህ ሰዎች በፈተና ይጣራሉ እውነተኛው ከውሸታሙ ይለያል እንክርዳዱ ከስንዴው በኮንፊት እንደሚለየው ሁሉ قال الله عز وجل أحسب الناس أن يتركوا أن يقولوا آمنا وهم لا يفتنون ولقد فتنا الذين من قبلهم فليعلمن الله الذين صدقوا ولا يعلمن الكاذبين ሰዎች አምነናል ስላሉ ብቻ እንዲሁ እንዲከው ይፈልጋሉ ሳይፈተኑ አምነናል በሚል ቃል ብቻ እንዲከው ይፈልጋሉ ይፈልጋሉ ይላል አላህ Subhanahu ያስባሉ ከነሱ ፊት የነበሩትንም ሰዎች እንዲሁ ፈትነናል ይላል አላህ Subhanahu Wa ከዛ እውነተኞችን አላህ Subhanahu Wa Ta'ala ያውቃል እንዲሁ አላህ Subhanahu Wa ያውቃል ስለዚህ ፈተና ሰዎች የሚጠሩበት ነው ከዚህ ከፈተና በኋላ በዚህ በቅድሙ ሐዲስ መሰረት ሐዲስ ሁዘይፋ ለሁለት ይከፈላሉ ልቦናዎች ሐታ ተስቢር አላ على مثل الصفا فلا تضره فتنة ما دامت السماوات والأرض ልክ ይሆናል ያ ፊትና በመጣቁር ተቋቁሞ ሀቅን የሙጥኝ ብሎ ይዞ በጽናት የተጓዘው ሰው ፈተናዎችን በማለፉ አላህ ስብሐነ ወተዓላ የበለጠ ጽናት እየሰጠው እየተጠናከረ ይሄዳልና ልቡ ላይ ነጭ ነጥብ የታተመበት ሲሄድ እንዲሁም ነጭ ነጠብጣቦች ሲበዙ ልቡ በአጠቃላይ ይነጣል እንደ ሌላ ነገር አይቀበልም ፈላ ተضره ፊትነቱ ማደም ፊ ሰማዋት ወላ መቼም ቢሆን ፊትና የሚባል ነገር አይጎዳውም አላህ ስብሓን ታላ ጽናትን ለግሶታል ልብ አድርጉ አንዴ ተፈትኖ ያለፈ ሰው ሁልጊዜ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 በሙእሚንና ደግሞ በኩፍር መካከል ወይም ደግሞ የሁለቱ ቅርንጫፍ በሆኑት በሙእሚንና በወንጀል ወንጀል የኩፍር ቅርንጫፍ ስለሆነ እንደዚሁም በካፊርና በመልካም ስራ ወይም በወንጀለኛና በመልካም ስራ መካከል ግዶሽ ያደርጋል። መልካም ስራ የኢማን ቅርንጫፍ ስለሆነ ካፊር ዳዕዋ ተደረገለት ስለ እስላም ተደረ መረጃው ይህ ነው ተብሎ ከየመረጃዎቹን መስበሮቹ ወይም ደግሞ ከሚገቡት ቦታዎች መረጃዎች ተሰባስበውለት ቀርበውለት ከዛ በኋላ አይኔ ላፈር ወይም አሻፈረኝ ካለ ከዛ በኋላ ለመስለም ያለው እንትን ይጠብቅበታል ቢፈልግም ራሱ ማለት ነው ما በይነሁ كما ማ الى ከማ ሩዒለ ቢአሽያዕ ቢፈልግ እንኳን ይህን ዕድል አያገኘው በጥመት ላይ ጥመት እየወለደ ይሄዳል እንኳን በዚህ መልኩ ይጓዛል ይህ ፈተና ነው ሙስሊምም እንደዚሁ ይህንን ወንጀል ነው በዚህ ጎዳና ላይ ትጓዝ እባክህ ተመለስ የሚሉ ምክሮች ከየአካባቢው ሲጎርፉለት እንዲህ ብሎ ተቀጠለ በኋላ መመለስ እየከበደ ይሄዳል ልቡ ላይ እየታከመበት ስለሚሄድ ቅድም የጠቀስኩላቸው ይሄ ነው ወዕለሙ አን አላህ የሑሉ በይነ ልመርኢ ወቀልቢህ ይላል إلى وتر في سورة الأمين الله سبحانه وتعالى ونقلب أفئدتهم وأبصارهم كما لم يؤمنوا به أول مرة ونذرهم في طغيانهم يعمهون ልቦቻቸውንና አይኖቻቸውን እንገለባብጠዋለን አላህ ስብሐነ ወተዓላ ምን የሚባሉ የተለገባበጠ ነገር ነው እንዴት ምክንያቱም ከማ ለም ዩእሚኑ ብሂ አወለ መራ አይ ከማ አነሁም ለም ዩእሚኑ ብሂ አው ቢማ አነሁም ለም ዩእሚኑ ብሂ አወለ መራ መጀመሪያ እመኑ ሲባሉ እንካኝ ሲባሉ አሻፈረኝ ስላሉ የዚህ ቅጣት አንዱ መገለጫ ምንድን ነው የወንጀል እኮ አንድ ቅጣት ምንድን ነው ሌላ ወንጀል ማስከተሉ ከማ ቃል በዓል ሰለፍ ኢነ ምን አልሐሰነቲ أو إن من جزاء الحسنة الحسنة بعدها وإن من جزاء السيئة السيئة بعدها የጥሩ ነገር አንዱ ደዛ ከአላህ የምታገኘው ምንዳና ፍሬ ወይም ውጤት ሌላ ኸይር ነገር ማስከተል ነው የመጥፎ ነገር እንደዚሁ ውጤት ሌላ መጥፎ ነገር ይዞ ወጥቶ መምጣት ነው እና ወደ ሐዲሱ ስንመለስ ረሱል ላ ለ ሰለም ልቦች ሌሎች እንደሚከፈል ተናገሩ የመጀመሪያው ፊትና የማይጎዳው የነጣ ነው አላህ ስብሓን ተላ በጽናት እንዲጓዝ ስለረዳው من أنا قلت يا الله مثل والآخر أسود مرباد كالكوز مجخية لا يعرف معروفا ولا ينكر منكرا إلا ما أشرب من هواه ሌላኛው ደግሞ ያለ አላህ ምተኛ አስወድ ጥቁር ሆኗል። ለምን ጥቁር ነው? መጻፎች በየቦታው በልብ ሁሉ ላይ ስለተንሰራጩ ስለተሰራጩና ስለተንሰራጩ ልክ እንደ ጥላሸት ልቡ ተሸፍኗል። ከዛ በኋላ ጥሩ ነገር እንደሚሆን ተቀበለ። ልክ እንደ ተገለበጠ ኩባያ ነው አላህ ሁለተኛ ውሃ የሚቀዳው በስተተከተለ በትክክል በተቀመጠ ኩባያ ነው። ተዘንግቆ የተቀመጠ ብርጭቆ ኩባያ ላይ ውሃ ስትቀም ወደ ጎን ማንፈሱ አይገባም። ወደ ውስጥ ልቡም አሁን ይሄ ሰው ምክር ግን ነበረው። የቁርአንና የሐዲት ዘዋጅሮች በየጊዜው ቢለቀቅበት እንካኝ ቢባል አይቀበልም፣ ደርቋል። ወማ ተወሊ አያት ወንኑ አንኩም ኢላ ቢዲና ለምን ልቡ ነው ደረቀ። ከዚያም በኋላ ያለው አላህ ምክር ላ ያዕሪፉ ማዕሩፋ ወላ ዩንኪሩ ሙንከራ ጥሩን በጥሩነቱ አያውቅም፣ መጥፎንም በመጥፎነቱ አያውቅም። ለምን የመሰከተ ዝናብ አይፈራም እንደሚባለው ልቦና ቆሽሿል፣ አይታየውም ቆሻሻው። የቆሸሸ ልብስ ወይም ጥቁርና እጅግ በጣም ብዙ እድፎችና ቆሻሻዎች የተጠራቀሙበት አንድ ልብስ ላይ ትንሽ ቆሻሻ ቢነካው ይታየዋል? አይታየውም። የመጀመሪያው ግን ለዚህ አይደለም። ለዚህ ነው ኢብኑ እስከደ እንደሚናገረው ሙናፊቅ የሆነ ሰው ወንጀልን የሚያየው ልክ እንዳረፈችበት ትንሽ ዝም ብሎ ይላል። እሺ ብሎት ደረረ ዝም። ሙእሚን ግን የወደቀበት እንደደረሰ ተራራ ነው የሚመለከት ወንጀል ለምን ልቡ ጠርቷል። ኢላ ማ ኡሽሪፈ ሚን ሀዋ ጥሩን ጥሩ የሚለው ይሄ ሰው መጥፎን መጥፎ የሚለው ከቁርአንና ከሐዲስ በምጥምረዶች ላይ በመመስረት ሳይሆን እሱ በሚፈልገው ስሜቱ በሚደልድለት ጎዳና ላይ በመጓዝ ነው። የከለሉ ነገር ጥሩ ነው፣ የማይፈለገው ነገር ሁሉ መጥፎ ነው። ይህ ነው የእሱ ልጅ ነው ምስኛ እንደዚህ አይነት ፈተናዎች በየጊዜው እንዳይከሰቱ እያንዳንዱ ሰው ኃላፊነትና የእያንዳንዱ ደግሞ እንዲሁም ተሳትፎ የግድ ነው ፊትና ሲመጣ ልብ አድርጎ የተወሰኑትን ሰዎች ብቻ አይደለም የሚመለከተው ወይም ደግሞ ጭራሽ በፊትና ውስጥ የተሳተፉትን ወይም መጥፎ የሰሩ ለሰዎች ክፉ የሚያስቡና አስቸጋሪ ግለሰቦችን ብቻ አይደለም የሚመለከተው በግለሰብ ደረጃ ላ واتقوا فتنة لا تصيبن الذين ظلموا منكم خاصة واعلموا أن الله شديد العقاب እነዛ የበደሉት ድንበር ያለፉ ሰዎች ብቻ የምታገኝ ፍትና አይደለች የምትመጣው ከእናንተ መካከል እነዚያ የበደሉት ሰዎች ብቻ ካሰተን እነሱን የሚያገኝ ፊትና አይደለም የሚመጣውና ይህንን ፊትና ተጠንቀቁ እያለ ነው አላህ ስብሓነሁ ወተዓላ ይህ አስቸጋሪና አሳሳቢ ጉዳይ ነው በዚህ የተነሳ አላህ ምክንያት ከመጃት ሰሒህ ምን አሉ ተዕወዱ ቢላህ ሚን ፊተን ማ ظهر منها وما بطن ከፊተኖች በአላህ ስብሓነሁ ወተዓላ ጥበቃ እንዲሹ የሱ ጥበቃ ከእጅ ጠይቁ ማለት ነው። ግልጽ የሆነ ሰው የዘበቡትን ፊትነቶች እንዲጠብቃቸው። ታዲያ ይህን ካልን ዘንድ ፈተናዎች ስንት አይነት ናቸው? ጥቅል በሆነ መልኩ ለሁለት መክፈል እንችላለን። የመጀመሪያው የፈተና አይነት ፊትነት አሻህዋት፣ ሁለተኛው ደግሞ ፊትነት አሽቡሃት የመጀመሪያው ሰዎች የሚሰሩትን እርም ተግባር እርምነቱን ከማወቃቸው ጋር የሚዘፈቁበት የፈተና ወጥመድ ነው። ሸሃዋት ስሜታቸውን ለማርካት ዓለማዊ ደግሞ ፍላጎታቸውን እንደዚሁ ለማስረከት የሚፈጽሙት ተግባር ይህ ፊትና ይህ ግን ፊትና ቅድም ጋልኳችሁ በግለሰብ ደረጃ የሚያበቃና በዛ ላይ ብቻ የተገደበ ሊሆን ይችላል። ይህ ብዙ አይነት ነው። ቅድም ተጠቀሰው ፍትነቱ ረጁል ፊ አህሊሂ በገንዘብ የሚመጣ ፈተና አለ። በግለሰብ ደረጃ የሚመጣ ሌላም ፈተና ይኖራል። ግን ከዛ ውጭ በተለይ ወደ መጨረሻው ዘመን ልክ እንደ ወራሪ ጥሩ የሰዎችን ጭንቅላት የሚወሩ ፈተናዎች ተሰራጭተዋል። እነዚህ ፈተናዎች በምን መቋቋም እንዳለብን ኢንሻአላህ አለፍ ብለን እንጠቅሳለን። ግን ከነዚህ መካከል በምሳሌ የሚጠቀሰው አንደኛው ወንዶችን በተመለከተ የሴቶች ፈተና ሴቶችን በተመለከተ ደግሞ የወንዶች ፈተና የአላህ መልክተኛ ከሺህ አራት መቶ ዓመታት በፊት ይህን አስመልክቶ ምን ያሉ ከማ ጃአ ፊ ሰሒሐይን من حديث أسامة بن زيد رضي الله عنهما من أبى الله ملكتنيا ما تركت بعدي فتنة هي أضر على الرجال من النساء قريب هذا ለወንዶች እንደ ሴቶች ከባድ ፈተና አልተውኩም ለወንዶች እንደ ሴቶች ጎጂ የሆነ ፈተና አልተውኩም ያለ ማለት ነው። ከሳቸው በኋላ ከመጡ ታላቅ ፈተናዎች አንዱና ዋነኛው ወንዶችን በተመለከተ ሴቶች ናቸው። ሴቶች ግን እንዴት ነው ፈተና የሚሆነው? የሰው ልጅ በተፈጥሮ ገና ካበቃቀሉ ስሜትን በተመለከተ ጉዳይ ላይ ደካማ ሆኖ ነው የፈጠረው። በዚህ ላይ እኔ ሙእሚን ነኝ፣ ተቂይ ነኝ፣ ዳዒ ነኝ፣ ሼክ ነኝ፣ ዓሊም ነኝ፣ ጃሂል ነኝ ይባላል። እንደዚህ አይነት ፈተና ራሳችንን ለመጠበቅ ከባድ ጥረት ማድረግ ያስፈልገናል። ወደዚያ ቦታ ራሳችንን ደግሞ ማቀረብም ሞኝነት ነው፣ ደካማ ስለሆነ ማለት ነው። ሁላችንም ደካማ ነን። በዚህ ላይ አላህ ስብሐነሁ ወተዓላ ይሄን አስመልክቶ ሁሉ ኢንሳኑ በአይታ የሚለው ስለ ማግባት አቅም ያነሳው ሰው ማንም ማግባት አለበት።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 ነገር ግን እነዛ ስሜታቸውን የሚከተሉ ሰዎች ከባድ የሆነ ማዘን በላይ እንድታዘንቡ ይፈልጋሉ። ትንሽ ዝቅ ያለ ሰው መውደቁ አልቀረ። ስለዚህ ዝቅ ማለት የመውደቅ መጀመሪያ መሆኑን ሊያስታውስ ይገባል። አንድ ሰው ተጠንቀቅ፣ አትቅረብ። አላህ ስብሐነ ተዓላ ዚናን አስመልክቶ እንደዛ ዚናን አስመልክቶ ሳይሆን ወላ ተቅረቡ ዚና ሌላ ቦታ ላይ ወላ ተቅረቡ ፈዋሒሸ ማ ظهر منكم አትቅረቡ ማለትም ማለት ነው። ወደዚህ መንገድ የሚያቀርቡ ነገሮች ሁሉ ዋቁ። ማንም በራሱ መታመን የለበትም ሴት በዚህ ምክንያት ሳይ አላህ ሁለተኛ ወደዚህ ሊያዳርስ የሚችሉ ነገሮች ሁሉ አላህ አደረጉ። ሴቶችን መጨበጥ አጅነቢ ለሆነ ወንድ ማለት ነው። በሸሪዓ እሷን ሊያገባት የሚችል ወንድ ኒካህ በመካከላቸው ሳይኖር ሊጨብጣት አይፈቀድለትም። ማየትም ራሱ ተከለከለ። ቁል ልልሙእሚኒነ የጉዱ ሚን አብሳሪሂም ወየሕፈዙ ፉሩጀሁም ذلك أزكى لهم አይናቸውን ዝቅ ያደርጉ ዛሬ አይንህን ዝቅ ካላደረግ ቤት ውስጥ የሆነ ክፍል ካልተደበቅ በስተቀር በየመንገዱ ላይ በየታክሲ በየመስሪያ ቤቱ በየትምህርት ቤቱ የምታየው ነገር ሁሉ ልብን የሚያሻክር ኢማንን የሚሸረሽር ነገር ነው ለዚህ መፍትሄው ቀላል ነው ፈተናው ከባድ ነው ከኛ ድክመት አንጻር ግን መፍትሄው ደግሞ ቀላል ነገር ነው የብዙ ሺህ ብር ጋሻ ግዛ ተወርቅ ትልቅ መጋረጃ ፊትህ ላይ ዘርግተህ ተጓዝም አንተባቅ ይቺ የምናያት የአይን ክዳን በቂያችን ነች። እሷ ብቻ ማንቀሳቀስ ነው። ሁሌ ሙእሚን የጉዱ ምን አብሳሪ ወያሕፈሩ ፍሩሃ ይህ እይታ ግን ዝም ከተባለ ከተለቀቀ እኛ በቃ እንዳይመስለን جند الحوادث مبداها من النظر وأعظم النار من مستصغر الشرر አብዛኛዎቹ ክስተቶች የሚከሰቱት ለምንድን ነው? ከትናንሽ ነገሮች ነው። እሳት እሳት የሚያክል እኮ በትንሽ ነገር ተለኩሶ ነው አይደል? እንደዚያም ነው ይሄኛውን ፈተና ማለት ነው። ግን الحوادث مبداها من النظر ومعظم النار من مستصغر الشرر كم نظرة فتكت في قلب صاحبها فك السهام بلا قوس ولا وتر والمرء ما دام ذا عين يقلبها في أعين غير موقوف على خطر يسر مقلته ما ضر مهجته لا مرحبا بسرور عدل الضرر ይህ የመጀመሪያው ፈተና ነው። በኑ እስራኤሎች የተፈተኑበት የመጀመሪያው ፈተና ይህ ነው፣ የሴቶች ፈተና። ምን ያለው አላህ ከማ في الصحيحين فاتقوا الدنيا واتقوا النساء فإن أول فتنة بني إسرائيل كانت في النساء ዱንያን ተጠንቀቁ ፍሩ ሴቶችንም እንደዚህ ነው የበኑ እስራኤል የመጀመሪያው ፈተና በሴቶች ነበር ያለው አላህ ነው በዚህ ተነሳ እነዚህ ናግዳ ደርገው የተቀመጡትን ሸሪዓዊ ክልሎችን እስቲ ቆይ ለጥቂት ጊዜ ብቻ ወይም ነገ ይላሉ የሚተላለፉ ሰዎች የደረሰባቸውን እና ራሳቸው ሊፈረዱ ይችላል ከዛ ውጭ የገንዘብ ፈተና እኔ እፈራላችኋለሁ። ዱንያ ከእናንተ በፊት በነበሩት ህዝቦች ላይ እንደተንሰራፋችሁና እንደተዘረጋችሁ በእናንተ ላይ እንዳትዘረጋ ነው። ከዛ በኋላ ከእናንተ በፊት የነበሩት ሰዎች እንደ ተሻሙትና እንደተወዳደሩት እንደተሽቀዳደሙት እናንተን በዚህ ጉዳይ ላይ ተሽቀዳደማላችሁ። ከዛስ እናንተን ደግሞ ከእናንተ በፊት የነበሩ ሰዎች እንዳጠፋቻቸው እናንተን ታጠፋቸዋለች ታጠፋቸዋለች አለ አላህ ልንጽፍበት እናለን ግን በምን መልኩ ፈተና የሚሆነው ይሄ ጸጋ ተሰጠ አንተ አላህ ስብሐ ወተዓላ በሚፈልገው ጉዳይ ላይ ልታውለው ይገባል ለሚስሊሞች ለሙስሊሞች መስጠት አላህ የሚወደውን መልካም ተግባራትና ለመቀጠል የሚሰሩ ነገሮች ይሄ ነው ይህን ካደረግ አላህንም መመስገን ይገድ ነው ግን ምስጋና ለዚህ በምላስ ተግባርም ምስጋናን እንዲያም ዋናው እሱ ነው ይህን ያደርጋል ወይስ አያደርግም? እየተፈተንክ ነው። ገንዘብ ድህነትም ፈተና ነው። ሙሉ ለሙሉ ሆንክ፣ በትንሹ ሀብት ቀነሰ፣ ይህ ፈተና ነው። ሰብር ሁሉ አላህ ሱብሓነሁ ወተዓላ ሀብትን ይሰጥና ያሰራጭ ሁሉም በምድር ላይ ድንበር አላፊ ነበር። ቁርአን ላይ የተገለጸ ወለው በሰጠ አላሁ ሪዝቀ ለዒባዲሂ ለበገው ፊል ولكن ينزل بقدر ما يشاء إنه بعباده خبير بصير ሲሳዩን አላህ ስብሓንሁ ወተዓላ ለባሮቹ ቢዘረጋላቸው ኖሮ በምድር ላይ ድንበር ያልፉ ነበር ዛሬ እኛ ጫማችን ለማስጠበቅ ሊስትሮ እንፈልጋለን ቤት ውስጥ አንዳንድ ስራዎች እንዲከናወኑ ሰራተኛ እንቀጥራለን የሆነ ቦታ አንድ ሰው እንዲገዛልን እንልከዋለን እነዚህና እነዚህ የመሰሉ ነገሮችን የሚያደርግልህ አይኖርም ማለት ነው በዚህ የተነሳ ሰዎች እርስ በርሳቸው አለመጣጣም ተፈጠረው ተከራቸውና መጨረሻ ይመራሉ አላህ Subhanahu Wa ለዚህ መጨረሻ ላይ አውጥቶ ان الله انه في عباده አላህ Subhanahu ያውቀናል እኛ ራሳችን ከምን ነው ቀብለ ጣጣን ነው ይፈጠራል ብቻ ነው ያደረገ ስለሆነ ማጣት ፈተና ነው ማግኘትም ፈተና ነው ስታገኝ ልክ ጣሩን የተባለው አረመኔ እንዳለው ኢነማ ኡቲቱ ዐላ ዒልም ዒንዲ ልትልና እኔ እኮ በልፋቴ በእውቀት ያገኘው ገንዘብ ነው የምትለው ከዛ በኋላ አላህ ስብሐ ወተዓላ በሱ ላይ የተጠቀመው ቅጣት ይፈጽምብሃል ወይስ እንደ ሱለይማን هذا من فضل ربي ليبلوني أشكر أم أكفر ومن شكر فإنما يشكر لنفسه ومن كفر فإن ربي غني كريم ይህ ከጌታ ዘንድ የመጣ ችሮታ ነው የሱ ስጦታ ነው አለ ሱሌይማን አለይሂ ሰላም ይፈትልኝ ይሄ ብሎ ነው አመሰግነዋለሁ ወይስ ክደዋለሁ ብሎ በቃ ፈተና እንደሆነ ማለት ነው። ይረዳ አዋቂዎች ናቸው። ስለዚህ በዲና ጉዳይ ላይ ፈተናዎች ተዘርዝረው የሚያልቁ አይደለም። ነገር ግን ዱንያ ፈተናዎችን ለምን አልኩ በእንኩ ማለት ሊያልፋቸው የሚችላል። ይህ የሁሉም ሰው ጥያቄ ይመስለኛል። የመጀመሪያውና ትልቁ ነገር በልባችን ውስጥ እርግጠኝነት ነው ይገባል። በጉዳይ ነው እርግጠኛ የምንሆነው አላህ ስብሐነ ወተዓላ ለዚህ እንደሆነ ያመጣን ፈተና እንደሆነ በማወቅ ረገድ አኺራ እንዳለ የቂን ያስፈልጋል። የቂን ካለ እርግጠኝነት ካለ እነዚህን ፈተናዎች በቀላሉ መወጣት እንችላለን። ኢማን በደከመ ቁጥር ያለው ደግሞ ጥንካሬ እንዲበላሸበት ቁጥር አንድ ሰው በቀላሉ ፈተናዎች ይጠቃል። ሁለተኛ ኢኽላስ ኢኽላስና የዱንያ ፈተና ምን አገናኛቸው ሊባል ይችላል ያኒ አኺ በልብ ውስጥ ለአላህ ስብሓን ተዓላ እውነተኛ የሆነ ቅንነት ያደረሰው በየትኛውም ጊዜ አላህ ስብሓን ተዓላ ከፈተና አስጠብቀዋል ألا ترى إلى قوله تعالى في حق يوسف كذلك لنصرف عنه السوء والفحشاء إنه من عبادنا المخلصين الله سبحانه وتعالى يوسف أسمى كذو نعم كذلك لنصرف عنه السوء والفحشاء እንደዚሁ ከሱ መጥፎና አጸያፊ ተግባሮችን ልናስወግድለት ነው ይሄን ያደረግነው ይላል አላህ ሱብሓነሁ ወተዓላ። አላህ ሱብሓነሁ ወተዓላ ዩሱፍን ጠበቃቸው። ምንድን ነው ምክንያቱ? ኢነሁ አደ ተዕሊም ኢነሁ ሚን ዒባድና ልሙኽለሲን እሱ ስራቸውን ካጠሩ ብቻ ሳይሆን ራሳቸውን ከጠሩ ባሮቻችን መካከል አንዱ ነው ይላል። በዚህ የተነሳ አላህ ከፈተና ጠበቀው። ሌላው ወይም ሶስተኛው ከፈተና በዚህ ከዱንያ ፈተናዎች መጠበቂያ አንድ መሳሪያ ወይም ጋሻ መልካም ስራ ጥቅል የሆነ መልኩ جاء في سنة مسلم من حديث أبي هريرة أن النبي صلى الله عليه وعلى آله وسلم قال بادروا بالأعمال فتنا كقطع الليل المظلم يصبح الرجل مؤمنا ويمسي كافرا أو يمسي مؤمنا ويصبح كافرا يبيع دينه بعرض من الدنيا ተሽቀዳደሙ ባድር ቢልአዕማል ፊተነ የሚመጡ ፈተናዎችን ተሽቀዳደማቸው አስቀድማችሁ በመልካም ስራ ራሳችሁን አንጻችሁ ተጠባበቁ ማለት ነው እነዚህ ፈተናዎች ናቸው እንደ ድቅድቅ ጨለማ በጣም የጨለሙ የጠቆሩ ፈተናዎች ናቸው ግራ የሚያጋቡ በጨለማ እኮ ምን እንደምትይዝ ምን እንደምትለቅ አታውቅም ምንም ማድረግ እንደሚቻል ብዙ ሰዎች አይረዱም كالذي استهوته الشياطين في الارض حيران له اصحاب يدعونه الى الهدى ائتنا قل ان هدى الله هو الهدى በእንዲህ አይነት ድቅድቅ ጨለማ ውስጥ ብርሃን የሚሆንልን ነገር ልንፈልግ ይገባል። ሰዎች ላይ በዚህ አይነት መልኩ አይናቸው እስከጠፋ ድረስ ጨለማው ሲወርሳቸው፣ አንተን ግን ጨለማ አይወስድህም፣ መልካም ስራ እንድትል ማለት በተቃራኒው መጥፎ ስራ ይሰራ የነበረው ሰው በቀላሉ በፈተና ይጠቃል። እሸት ጦርነት ላይ እንደ ምሳሌ የምጠሳ የምጠቅሳለሁ እንጂ ይሄ እና የሚያስፈልገው ነገር አለ። እሸት ጦርነት ላይ ሙስሊሞች መጀመሪያ አካባቢ ድል ተቀዳጅተው ሳለ ከዛ ደግሞ ባለፈው ጥፋት አላህ ስብሐ ድል ነሳቸው። የተወሰኑት ሸሹ መሸሽ አልነበረባቸው እነሱን አስመልክቶ እንደ ምሳሌ ስጠቅስላችሁ አላህ ስብሐነ ወተዓላ إن الذين تولوا منكم يوم التقى الجمعان ምንድን ነው ችግራቸው ምንድን ነው እንዲህ አይነት ችግር ውስጥ እንዲገቡ ያደረጋቸው إنما استدلهم الشيطان ليش ببعض ما كسبوا ولقد عفى الله عنهم እነዚያ ሁለቱ ቡድኖች በተገናኙበትና በተጋጠሙበት ጊዜ ከእናንተ የሸሹት ይላል አላህ Subhanahu ሸይጣን ደግሞ ያስተፈራቸው በምንድን ነው? እዚህ ቦታ ላይ እንዲሰራ ያደረጋቸው በምንድን ነው? ሸይጣን በእነሱ ላይ የተወሰነ ስልጣን ያገኘው በምንድን ነው? ቢባህ ምን ከሰብ በፊት በሰሩት አሁን በሰሩት አይደለም። ቢባህ ማ ከሰብ በፊት ሰርተውት በነበረው ስራ ነው። አንተ የምትሰራቸው ወንጀሎች የአላህ እርዳታ በሚያስፈልግበት ወቅት ይከዳል። የዛኔ ጉድ ይሰራዋል። ስለዚህ ከአሁኑ መጠንቀቅ ያስፈልጋል ማለት ነው። ይህ ባጭሩ ከዱንያ ጋር ቀጥታ የሚገናኙ ፈተናዎች ናቸው። ሁለተኛው የፈተና አይነት ፊትነት አሽቡሃት በይታ ሽቡሃት ሽቡሃት ሽቡሃት የተባለው የሽባህ ልሐቅ የሚባጠል ነው። እውነት ነው ውሸቱ የሚደበላለቅበት ከእምነት ጋር ግንኙነት ያለው ሰዎች ግራ የሚያስገባ ፈተና ነው። ይህ ከመጀመሪያው የበለጠ አደገኛ ሰዎችንም አይጣል የሆነ አጣጣል የሚጥል ከባድ ፈተና ፈተናዎች እንደሚመጡ ረሱል ላ ስለም አሁን ታርገዋል ቢዲዓዎች እንደሚሰራፉ አዳዲስ አመለካከቶች ሰዎች መካከል እየሰረጹ ግራ እንደሚያጋባቸው ሰዎች እንደሚከፋፈሉ ሁሉም እኔ እኔ እያለ ባንዲራ እንደሚያርገ ይገል የተወሰኑ ደግሞ ከሚጮሁ ሰው ኋላ እየተኩተለተለ ሁሌ እንደሚሄድ እነዚህ ነገሮች ሁሉ አዲስ አይደለም። እነዚህ ፈተናዎች በአሁኑ ሰዓት ከየትኛው ጊዜ የበለጠ ተሰራጭተዋል። ግን ችግሩ ዋናው የሚያስከፋ ጉዳይ ጥንቃቄን እንድንሻለት የሚገፋፋን ቁም ነገር ውሸት ውሸት ነኝ ብሎ አይደለም የሚመጣ የሐቅ ካባን ለብሶ በእውነት ልብሶች ተጀብኖ አንተ ጋር ይቀርባል። እውነት ነኝ እያለ ነው ውሸት። ይህ ፈተና ሰዎች ሊያምታታ ይችላል። በዚህም የተነሳ የተወሰኑ ሰዎች እውነት ፈላጊ ሆነ ሐቅን መያዝ እየቀደሉ ጥምር ውስጥ ይዘፈቃሉ። ይህ አይነት ፈተና ወደ በላል ወይም መንገድን ወደ መሳት ይከታል የመጀመሪያው የዱንያ ፈተና ከዚህ አነስ ያለ ነው እሱ የይሁዶች አይነት ጥምረት ነው አብዛኛውን ጊዜ የይሁዶችን ተመልከቱ እውቀት አላህ ስብሐነ ተዓላ በመጀመሪያ ደረጃ ላይ ሰጥቷቸው ነበረ በእውቀት አከብና ሰው በእውቀቱ አንድ ሰው ካልሰራ ሸህዋውን እየተከተለ ነው ማለት ነው። ይሄ ራሱን የቻለ ظلم ነው፣ በደል ነው። ያለ እውቀት ተሰራ ደግሞ ሌላ ራስ የቻለ ስህተት ነው፣ ጥመት ነው። ይሄ ደግሞ ይሄ ጀህል ነው። ከሁለት ወጣ ለዚህ ነው አላህ ሱብሓነሁ ወተዓላ እና ፈሐመለሃ ኢንሳን ኢነሁ ካነ ዘሉመን ጀሁላ። ሰው ልጅ በተወሰነ መልኩ እንደነዚህ ባህሪያት እነዚህ ባህሪያት በልብ ውስጥ አሉ፣ ግን በኸይር ነገር ሊያሸንፋቸው የሚችል ግለሰብ ይኖራል። ራሱን የሚያስተካክል ሰጥናል የሚያነጻል። ግን አብዛኛው ህዝብ ደግሞ ከዚህ ከተለየ ይላል ያለ እነዚህ ነው ከቁርአን ላይ አላህ ሱብሓነሁ ወተዓላ ሱረቱል ፋቲሃ ላይ ተከሰተ። ሁለቱም ፈተናዎችና በሁለቱ ፈተናዎች የወደቁ ሁለት አይነት ህዝቦች غير المغضوب عليهم ولا الضالين አላህ ስብሐ የተቆጣባቸው የተባሉት የሁሎች ናቸው። እነሱ በተንኮል አእምሯቸው የተሞላ ሁል ጊዜ የአላህ ስብሐ ወተዓላ ህግጋት የሚጥሱ ነበሩ ከእውቀት ጋር እውቀታቸው አንሰ ክርስቲያኖች እንደዚህ ሐቅን ፈለጉ አላገኙት ثم تتركوا كما قال الله عز وجل وحدانية ابتدعوها ما كتبناها عليهم إلا ابتغاء رضوان الله እነዚህ ሁለት አይነት ፈተናዎች ዛሬም ይኖራሉ። ለዚህ ነው ሱፊያን ብን ዑየይና ወገይሩሁ ምን ሰለፍ ምን ይላሉ? من فسد من عبادنا ففيه شبه من النصارى ومن فسد من علمائنا ففيه شبه من اليهود በአምልኮ ተግባር ላይ ጠንካራ የሆነና እውቀት ብዙም የሌለው ሰው ከኛ ከሙስሊሞች መካከል ከተበላሸ እሱ ከክርስቲያኖች ጋር ተመሳስሏል አለ።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 ስሜትን መከተል ነው። በተቃራኒው ደግሞ በማይገባ ጉዳይ ውስጥ ገብቶ የዘባረቀ አላህ ስብሐ ወተዓላ እንደዚህ ይመን ሲለው እሱ ደግሞ እየተፈላሰፈ ጥመት ውስጥ መዘፈቅ በዚህ ጉዳይ አዳዲስ ፈሊቆችን እየፈጠሩ ለመጠገንና ለመለጣጠፍ መሞከር ይሄ የሽቡሃት ፈተና ነው። ሁለቱም በዚህ ኡማ ውስጥ አለ። አስተምጣው ቢፈራቂ አስተምጣው ይባላል። ስለ ዛኞች ደግሞ ሲጠቅስናለ ወሁኩም ከለ ይባላል። ታዲያ ሽቡሃትን በተመለከተ የሚመጡ ፈተናዎችን ተጋፍጠን የምናሸንፍበት ራሱን የቻለ መሳሪያ ወይም ደግሞ አቅም ያስፈልገናል። ፈተናው ብዙ ቅድም እንዳልኳችሁ ማዕዘን ነው። በዚህ ማዕዘን መሀል ሆነ ደግሞ ሰንጥቀን የምናልፍበት ጀልባ ያስፈልገናል። ይህ ጀልባ ደግሞ ይህን ማዕበል የምንፈነጥቅበት ጀልባ የመጀመሪያው የረሱል ስ ሰለም ሱና መከተል ነው። ቁርአንና ሐዲስ ይላሉ። ለዚህ ነው ኢማም ማሊክ ብን አነስ ምናምን አሱነቱ ሰኪነቱ من ركبها نجا ومن تخلف عنها طريق ሱና ማለት የረሱል ስ ሰለም ፈለግን መከተል ይህ እንደ ኖሽ ሰፊና ወይም መርከብ ነው። የኖሽ መርከብ የጥፋት ሰው በሚባልበት ጊዜ በዚህ መርከብ ያልተሳፈረ ማንም ሰው ይጠቅም ነበር። በዚህ መርከብ ላይ የተሳፈረ የጸሎት ነው። ያልተሳፈረ ደግሞ ሰመጠ ያለው ኢማም ማሊክ ይህ ነው መጀመሪያው መፍትሄ። ከዚህ በላይ ደግሞ አንድ ነገር አለ። ቁርአንና ሐዲስ ላይ ብዙ ሰዎች ቀጥታ ተቃውሞ የላቸው። ሁሉም ግን ቁጥር የሆነ ነገሮችን የመዘ ያወጣ መረጃ ይሄ ነው እያለ ለሰዎች ያቀርባል። በዚህ ሰዓት ይህ የቁርአን ወይም የሐዲስ ጥቅስ አንተ ለምትለው ነገር አስረጅ ስለመሆኑ የሚፈርደን የሰሓቦች ግንዛቤ ነው ነው የምንለው ቁርአን ሲወርድ የነበሩ ሲተገበር ደግሞ በአይናቸው ያዩ ከረሱ ላ ስለም ጋር ብዙ ዓመታትን ያሳለፉ አላህ ደግሞ ትክክለኛ መንገድ ላይ እንደነበሩ ግልጽ በሆነ ቋንቋ የመሰከረላቸው ትውልዶች እንዴት እንደተገነዘቡት ማወቅ እንፈልጋለን መጀመሪያ እነሱ በተገነዘቡበት መልኩ እኛም መገንዘብ ይጠበቅብናል ግን ይህ መጀመሪያ መፍትሄ ሆኖ ሳለን እንዴት አዳዲስ ክስተቶች ወይም የሚፈጠሩ ፈሊጦች ወይም ሁኔታዎች ግራ ሲያጋቡን የመጀመሪያ እርምጃችን መሆን አለበት። ይሄ ሁለተኛው መፍትሄ ነው። የመጀመሪያ እርምጃችን መረጋጋት መሆን አለበት። እንቅስቃሴ ሳይሆን አርፎ መቀመጥ። ግራ የሚያጋባን ክስተት በየቦታው ይፈጠራል። አዳዲስ ነገሮችን እንሰማለን፣ እናያለን። ወይ በሰዎች መካከል የሚፈጠር ግጭት ሊሆን ይችላል። በዚህ ሰዓት ቶሎ ብለን ባንዲራን ሰተን ሆ ብለን ለሆነ ቡድን አጋዥ ሆነን ወይ ጎራ ውስጥ መቀላቀል ይህ ነው። ተረጋጋ ያኺ። ለዚህ የአላህ መትና እንዲህ አይነት ሐቅና ባጥል ግራ የሚጋባ ሰዎችን ግራ የሚያጋቡበትና እውነት ተውሸት ሙሉ ለሙሉ የማይለይበት ሁኔታ ላይ ቶሎ ብሎ ወደ አንድ ወገን መወገን ወይም ደግሞ ጭራሽ ተሳታፊ መሆኑን የአላህ መተኛ ከልክለዋል። የተለያዩ ሐዲሶች አሉ ይህን አስመልክተው ለምሳሌ ና የአላህ መልክተኛ كما في الصحيح من حديث ابي هريره من ستكون فتن القاعد فيها خير من القائم والقائم فيها خير من الماشي والماشي فيها خير من الساعي من تشرف لها تستشرف فمن وجد ملجا او معادا فليعود به ፈተናዎች ይከሰታሉ ይላሉ አላህ መልክተኛ በዚህ ጊዜ ቁጭ ያለው ሰው ከቆመው ይሻላል ነበር የቆሙ ደግሞ ከሚራመደው ይሻላል። የሚራመደው ከሚሮጠው ይሻላል ማለት ነው። ብዙ ተፈቆ ያለው ሰው የሆነ ጥፋት ውስጥ እየተዘፈቀ ነው ማለት ነው። ቆም ማለት ያስፈልጋል። መጀመሪያ ቁጭ ያለው ሰው ተራ ተመልካች ነው። መመልከት የማይችልም ከሆነ ይሄ ራሱን የቻለ በላጭነት ያለው አቋም ነው። የቆመ ሰው ደግሞ ለመንቀሳቀስ ዝግጁ ነው ማለት ነው። ከዚህ ያኛው ይሻላል። መነሽ የሆነው ተንቀሳቅሷል፣ ገብቶበታል። የሚሮጠው ደግሞ ምን በቃው ነው አሻ ምን አለ አሁን ተነቀጥሎ ምን ተሸረፈላ ተሸሸች ብቅ ብላ ያያት በተማም ማለት ነው ብቅ ብላ ያያት ሰው እሷን ብቅ ብላ ታያለች እስቲ ቆይ ሰዎች የሚገቡበት የሚገቡበት ትልቅ የሆነ ግራ የሚያጋባበት ነው እኔ አልገባም ግን ምንድነው እስቲ ብሎ ለማየት ቀና ብሎ ሲመለከት በተማም ቀና ብላ ታያለች አይኔ መጨፈን ያስፈልጋል ሰሃቦችን አደረጉት በዚህ ተነሳኛል والله ምትኛ فمن وجد ملجأ የሆነ የሚጠጋበት ወይ የሚጠብቀው የሆነ ነገር ያገኘ ሰው ወደዛ إيش ይሽሽ በቃ ተፈተና لازم ሌላ ሐዲስ كما جاء في سعيد البخاري من حديث ابي سعيد الخدري ان الله تعالى يوشك ان يكون خير مال المسلم غنم يتبع به شعب الجبال ومواضع القطر يجر بدينه من الفتن ولكن ምክሰን بس تكون الله ምክንያት ولكن يعني የአንድ ሰው በጎች ፍየሎች ሊሆን ይቀርባል ነገር ጥሩነት የሚባለው ይሄ ምን ያደርጋል? እነዚህ በጎች ምን ያደርጋል? የተራራ ጫፍና ዝናብ የሚወርድበት አካባቢ ብቻ ይንቀሳቀሳል። ከሰዎች ጠፍቶ ርቆ ገጠር ሄዶ ሊሆን ይችላል፣ ወይም ጫፍ ተከትሎ ይችላል። መስማት አልፈልግም፣ ማየት አልፈልግም የሚላቸው ጉዳዮች ይኖራሉ። ምን ለማድረግ ፈልገው ነው? ምን እየሸሸ ነው? ይፈሩ ቢዲኒሂ ምን አልፊተን በዲኑ ከፈተና ይሸሻል ማለት ዲኑ ይዞ ይሸሻል ማለት ነው። ዱንያውን ማጣት ብዙ አልቆጨው ሙእሚን ነው ምቾት ማጣቱ ማጣቱ ብዙ አላስከፋው ሙእሚን ነው ግን ያለውን ዋነኛውን አንጡር ሀብቱን ዲኑን ይዞ ተሰደደ በፈተና አርቆ ይህና ይህን የመሰሉ ሐዲቶች በጣም ብዙ ናቸው ግን ሁሌ ረጋ ማለት እንደሚያስፈልግ عبدالله بن مسعود رضي الله عنه من يعني كما روى ذلك ابن وضاح القرطبي في كتاب البدع والنهي عنها ستكون الامور مشتبهه الى ابن مسعود رضي الله عنه የሚመሳሰሉ ነገሮች ይከሰታሉ አለ عبدالله بن مسعود فعليكم بالتؤدى አደራችሁ መረጋጋት ላይ ያለ ረጋ ዱዓን ያስፈልጋል የሆነ እሳት በተቃጠለ ቁጥር ለምን አንድ ሰው ዘሎ ይገባበታል ተረጋጉ ይላል አይጎዳህም ወደፊት ራስን ታመሰግናለህ ራስን አታመስል በዚህ ውስጥ ባለመግባት ግን ስትረጋጋ ነገሮች ስታጣራ የሆነ ዘውግ ማለትን አንተም ሌሎችም በዚህ ላይ ተወቃሽ ትሆናላችሁ فعليكم بالتؤدى ابن مسعود لله البر وعلى الله الاجر كثرون هذا فأن تكون تابعا في الخير خير من أن تكون رأسا في الشر በጥሩ ጎዳና ላይ ተከታይ ብትሆን የተሻለ ነው ምን ከምትሆን መጥፎ ጎዳና ላይ መሪ ከምትሆን ራስህን ለማሳወቅ ሰዎች ዘንድ እውቅና ለማግኘት ዝና ለማትረፍ ብለህ ይሁን ነገር ውስጥ ትገባና ከዛ ከፍ ያደርገዋል ከሌ እየተባለ ማለት ነው። መጨረሻ ላይ ግን በደረጃ ላይ ለምትወደው ተፈጥፈጠለ የመጥፎ መሪ ከመሆን በጥሩ ነገር ላይ መጨረሻ ጭራ ላይ ለምናትሆን ተተክተህ የመጨረሻው የባቡር ጉርጎ ማለት ነው የተሻለ ሀቅ ሁሉ ጊዜ ከባጥል ጋር ሊወዳደር አይችልም ማለት ነው። ሌላው መፍትሄ ደግሞ ከሽቡሃት መራቅ ነው። ራስን ማራቅ ቅድም ያልኳቸው ከፊትና ማራቅ ነው። ግን ወደ ሌላው ተመሸዋ ሌላ ፊት አንጠቆ የሚፈልገው ነገር አለ። በፊትና ውስጥ ራስን አለማስገባት ሲባል ሰዎች ባልተጋቡና የሆነ ችግር ሁኔታቸው በተፈጠረ ቁጥር ሁሉ ጊዜ እኔ አያገባኝም ብሎ ጆሮ ዳባልበት ማለት አለ። ይህ ፈተና ሲል ስል የሚመለከተው ቃል የሚመለከተው ትርጉም ሀቅና ባጥሉ የማይለይበት ፈተና ሳይሆን ግን እውነተኞች ከውሸተኞች የሚለዩበት አንዱ በዳይ ሌላው ተበዳይ የሆነበት ክስተት ላይ አንተ ከመንገድ መሆን አለብህ ያ አዩሃ الذين አመኑ اتقوا الله وكونوا مع الصادقين ከእውነተኞች ጋር ሁሉ ጊዜ ማለት ነው አንሱር አኻከ ዛሊመን አው ወንድምህን እርዳው ይላል የአላህ መልክተኛ እሱ በዳይ ቢሆንም ተበዳይ ቢሆንም በዳይ ከሆነ ተበዳይ ከሆነ እሺ እረዳዋለሁ አግዝበታለሁ። እሱ ራሱ በደለኛ ከሆነ እንዴት ነው አግዝበት ነው ጠይቃለሁ። ምን አላማት ተምናሁ ነው በፊት ከመስረቱ ከበደል እሱን ትከለክለዋለህ። በደለኛን ልትረዳው ከፈለክ በበደል አይደለም የምታግዘው። ሰው ትክክል አይደለም አቁም ብለህ ሀቅ ንግግር ትናገራለህ። ይሄ እሱን አገዝከው፣ ለሱም ደግሞ ተቆረቆርክለት ማለት ነው። አላህ በቅጣት እንዳገኘ ስለዚህ ዕልሞች ይህን ጉዳይ አጥብቀው ይጠቁማሉ። ፊትና ውስጥ አትግቡ ሲባል ሐቅና ባጥል የተለየበትና የሐቅ ጎራ ለብቻው የተቀመጠበት የባጥል ጎራ እንደዚሁ ለብቻው ራሱን አቋም የሚያራድበት አይደለም። በዚህ አይነት ቦታ ላይ ከሐቅ ጎራ ጋር ይጥቃት ይገባል። እውነትን ለሰው ልታስተምር ይገባል። ግልጽ ማለት ነው። ለዚህ ነው ለምሳሌ አንሱና ጀማዓ ካላቸው የአቂዳ አቋም መካከል በሰሃቦች መካከል በተፈጠረው አለመግባባት ውስጥ አንገባም ይላል። በአሊና በሙዓዊያ መካከል ሊሆን ይችላል። በነሱ መካከል የተፈጠረውን ዝርዝር ታሪክ እያወሳን እከሌ ፓርቲኛ ነው እከሌ እንደዚህ ማለት ነው። ምክንያቱም ብዙ ከበት በኋላ የምናውቀው ነገር አለኛ አላህ ስብሐ ወተዓላ እንዳወደሳቸው ጥቅል በሆነ መልኩ እናወደሳቸዋለን። ይሄ ያልስነው ጀማዓ አቋም ግን አንዱ መጥቶ እንደዚህ እኮ አድርጓል እከሌ እከሌ ጥፋተኛ ነው፣ ይሄ ሰሐቢ ሙርተድ ነው፣ እከሌ ካፊር ነው እያለ የባሌ ቁጥር ሲቀባጠ ስታየው አተን ዘግተህ እኛ ከሰሃቦችን ችግር ውስጥ አንገባም ብለህ አትቀመጥም። እጅን አጠፋ ላ إذا خاض القوم بالباطل فنحن نخوض بالحق እነሱ በውሸት የሆነ ነገር ሲቀብራጥሩ እኛ እውነትን ከፍ አድርገን ይዛለ መናገር ያስፈልጋል። ሁለቱ ነገሮች እንዳትቀላቅሉ አደረ ሶስተኛው መፍትሄ አልበድ አን ሹብሃት ነው። ከሹብሃት ራስ ማራቅ ልብ ኢማን በልብ ተሰረጸ በኋላ ከውስጥ ቀስ ብሎ የሚሸረሽሩ አመለካከቶች ሁሌም አሉ፣ ይበተናሉ። እነዚህ አመለካከቶች እኔ እውቀት አለኝ ብሎ አንድ ሰው ዝም ብሎ መጠጣትና መጋት የለበትም። ቅድም ሻህዋን አስመልክቶ መጠንቀቅ ያስፈልግ እንዳልኩት ኢማን አለኝ እንዲህ ያለኝ እንደነበር አሁን ዕልም አለኝ ተብሎ መጠጋት ራስን ለፈተና ማጋለጥ ነው። لازم الرسول صلى الله عليه وسلم ما يقال سيد الدجال سيارو كما جاء في سنن ابي داود وغيره من حديث عمران بن حسين من سمع بالدجال فلينأ عنه فوالله إن الرجل لا يأتيه وهو يحسب أنه مؤمن فيتبعه بما يبعث به من الشبهات ስለ ደጃል የሰማ ካለ ይራቅ ከሷል አላህ ይጥፋ። እኔ ሙእሚን ረሱል ሰለላሁ ዐለይሂ ወሰለም አያጣመኝም አያጣመኝም ብለህ እሱ ጋር እንዳትሄድ ማለት ነው። ስለ ደጃል ሰምተሃል ራቅ። ምን አልባት መልክተኛ ማለት ነው ሲናገረው አንድ ሰው ምናልባት ይመጣል እኔ ሙእሚን ነኝ ብሎ ማለት ነው። ከዛ ግን የደጃል ተከታይ ይሆናል። ለምን ሊማ ይብዓቱ ቢሂ ምን ሽቡሃት የሚያመሳስሉ ብዙ ነገሮችን አላህ ሰጥቷል እንድታምር ማለት ነው። ይህ ነገር በጣም አደናጋሪ ነው በዚህ የተነሳ መጀመሪያ የነበረው ኢቨን ይሸረሻል የምታየው ነገር አንዳንድ የምታውቀው ነገር ላይ ተጽዕኖ ያሳድርብሃል كما قال حذيفة بن اليمان أخوف ما أخاف على الناس اثنتان أن يؤثروا ما يرون على ما يعلمون وأن يضلوا وهم لا يشعرون በሰዎች ላይ የሚሰራቸው ነገሮች ሁለት ናቸው በጣም የሚሰራቸው ነገሮች የመጀመሪያው የሚያዩትን ነገር በሚያውቁት ነገር ላይ እንዳያስቀድም የምታውቀውና በእርግጠኝነት በአንድ ውስጥ የሰረጸ ልቦና ውስጥ ደግሞ የተቀመጠ ነገር አለ። ሀቅ ይህን ነገር አንዳንድ የምታያቸው ሁኔታዎች ያስለቅቀዋል። ይህን ነው መከራ ላቸዋለሁ። ሁለተኛ ደግሞ ሳያውቁ እንዳይጠቡ ይላል። ከዚህ ሐዲስ የምንገነዘበው አንድ ሰው ራሱን ለፈተና በፍጹም ማጋለጥ የለበት እና አንዳንድ ሰዎች በዚህ ጉዳይ ላይ የሚያመጡት ራሱን የቻለ ሹብሃ ቦታ ላይ ከወዲሁም ገንዘብ እንችላለን ነው ይላሉ። የፈለገ ቢሆን ሰዎች ይህን መጽሐፍ አታንብቡ፣ ይህን ከሰት አታዳምጡ እያላችሁ አትምከሩ ይላሉ። ሁሉም ሰው አኑሮ አለውና የፈለገውን ያንብብ፣ ጥሩውን ይቀበል፣ መጥፎውን ይተው። ለዚህም ምን አሉ ሲቀጥሉ የነሱ ወሬ ነው ያለው አላህ ስብሐ ወተዓላ ቁርአን ላይ ምን አለዚነ የስተሚዑነ ቀውለ ፈየተቢዑነ አህሰና እነዚያ ንግግርን ሰምተው ጥሩን የሚከተሉ ናቸው አለ። አንዱ እንዲያው ምን አለ በየቦታው እየዞረ ሰዎችን ይህን አትስሙ፣ ይህን አታዳምጡ ማለት የሙሽሪኮች መንገድ ነው አለ። የእነ የናጉላህ መንገድ ነው። እንዴት? ምክንያቱም እነሱ ናቸው ረሱል ስላ ስለም እንዳታዳምጡ እከሌን እንዳትሰሙ እያሉ ሲለፍቁ የነበሩት እንዲያውም እንደ ምሳሌ አለ ሐሰን ማበዳበሪ እንደ ምሳሌ ረሱል ስላ ለ ሰለም እንዳታዳምጡ የመከሩት አንድ ሰዓቢ ነበር ጡፈል ብን ዓምር አደውሲ ይህ ሰው እንደዚህ ነው እንደዚህ ነው በተጠንቀቅ ብሎ አስፈራርቶ አስፈራርቶ መጨረሻ ላይ ከመፍራት የተነሳ በሞት ጥላ አደረገ። ከዛ በኋላ አዳመጠ። ጥቅል መልእክቱ ይህን ይመስላል። ይህንን መልስ ለመስጠት ያህል የምለው አለኝ። አንድ ሰው እውነት በእውነትነቱ ፍንትው ብሎ ከተገለጸለት በኋላ ሊኖር የሚገባው አቋምና እውነትን ሳያቅ በፊት ያለው አቋም የተለያየ ነው። ግልጽ ነው አባባል ግልጽ ነው እውነትን በእውነትነቱ ሳይረዳ መልእክት ለማወቅ ጥረት ማድረግ ይጠበቅበታል ይጠይቃል ያነባል ሁሉንም ያዳምጣል አላህ ደግሞ ሰጥቷል ያመዛዘናል እውነትን ካወቀ በኋላ ሙሉ ለሙሉ ምንም ጥርጥር የሌለው እርግጠኝነት ላይ ከደረሰ በኋላ ይህንን እርግጠኝነት ሊያስታልሱ የሚችሉ ተቃራኒ ሀሳቦችን የመስማት ግዴታ አለበት የለበትም እነዚህ ሐሳቦች ትክክል ሊሆኑ ይችላሉ ወይስ የሚጠርጣሪ የሚል ጥርጣሬ በአንድ ውስጥ ይኖራል አይኖርም እውነት በእውነትነት ልባችን እስከተረጠ በኋላ فماذا بعد الحق إلا الضلال ከእውነት በኋላ ጥመት እንጂ አለ በዚህም ተነሳ አንድ ምሳሌ ልስጣችሁ ዛሬ አንድ ሰው ተነስቶ በሀገራችንም በየትኛው ቦታ እኔ ነብይ ነኝ ቁርአን ይቀበላል ግን እኔ ነብይ ነኝ ቤት ይህንን ሰው የመስማት ግዴታ አለብን? እሺ የመስማት ግዴታ የሚለውን ጥያቄ ተውትና ምናልባት እኮ ይህ ሰው የሚናገረውን እናዳምጥና ጥሩ ከሆነ እንቀበላለን፣ መጥፎ ከሆነ ደግሞ እንተዋለን። ለምን እናዳምጠው የሚል ከመካከላችን ተነስቶ አንዱ ቢሞግት ምንድን ነው የምንለው? አጥቅጦ ነው ለምን ለምን ለምንድን ነው እንደዚህ የምንለው? ይሄ ሰው ነቢይ ሊሆን ይችላል የሚል ምንም አይነት ክፍት ቦታ ጭንቅላታችን ውስጥ የለም ለምን አምነናል ረሱል ላ ሰለም የመጨረሻ ነቢይ መሆናቸውን በእርግጠኝነት ተቀበልናል አይደለም ما كان محمد أبا أحد من رجالكم ولكن رسول الله وخاتم النبيين ይሄ ግልጽ የሆነ የማያሻማ ቋንቋ አይደለም ካተም አነቢይ ረሱል ላ ላ ነቢይ ባዕድ ምንም ኪላፍ የለም በሙስሊሞች መካከል ይህን አስመልክቶ ግልጽ የሆኑ ሀይቶች አሉ ግልጽ የሆነ ደግሞ የቁርአን አንቀጽ አለ ስለዚህ እክሬን እስቲ እንስማው የሚባል ነገር አያስፈልግም ለዚህ የአላህ መልክተኛ ደጃልን እንኳን አስመልክቶ ከሱ ይራቅ ያሉት አይደለም። ስለ ደጃል የአላህ መልክተኛ ብዙ ተናግረው ምን አላህ የአላህ መልክተኛ ቀላል ነገር ማለት ነው። አራኢነ ደጃል አዕመር አሉ የአላህ መልክተኛ አንድ አይኑ የጠፋ ደጃል ጌታቸው አንድ አይኑ የጠፋ እንዳልሆነ ታውቃለህ አሉ ሌላ ነገር ውስጥ መግባት አያስፈልግም፣ ሩቅ ሚላ አያስፈልግም ማለት ነው። እኔ ጌታ ነኝ ብሎ ነው የሚመጣው ደጃል። ስለዚህ እንዲህ አይነት ጉዳዮችን አንሰማቸውም ማለት ነው። ነገር ግን እኔ ነብይ ነኝ ብሎ የመጣ ሰው አሁን ካለ ነብይ የለቸው ነበር አይደል? ረሱል ሰለላሁ ዐለይሂ ወሰለም ሳይመጡ በፊት ሰሐቦች ረሱል ሰለላሁ ዐለይሂ ወሰለም እኔ ነብይ ነኝ ሲሉ ወግድ አንሰማህም ብሏል ለምን አዳመጡ? ምን ነገር የለም። በእጃቸው የያዙት ነገር የለም። ከዚህ በኋላ ነብይ አይመጣም የሚል መለኮታዊ እውነታ አልያዙ። ስለዚህ የግድ ማዳመጥ ነበርባቸው። እውነቱን ከውሸቱ የመለየት ኃላፊነት በእሳቸው በእነሱ ላይ ነበር። በዚህም የተነሳ ሰሐቦች ረሱ ሰለላሁ ዐለይሂ ወሰለም ነብይ ነኝ ብለው ሰሚያቸው ሲደምሩ አዳምጡ ያን ጊዜ ማለት ነው ሰሙ ከዚያ በኋላ ከዚያ ነገር ተቀበሉት ይሄ الذين يستمعون القول የሚለው አያ ይህንን እንደዚህ አይነት ጉዳዮችን የሚመለከት ነው ካለመናችሁ ከፍ ብላችሁ ትንሽ እዩና የቁርአን አንቀጽ ውስጥ ያንብቡት الذين يستمعون ከሚለው በፊት ያለው የቁርአን አንቀጽ እናንተው ምን ይላል والذين اجتنبوا الطاغوت أن يعبدوها وأنابوا إلى الله لهم البشرى فبشر عباد آه. الذين يستمعون القول فيتبعون أحسنه قلت هذا እነዚያ ጣዖታትን ያለመገዛት የራቀ ሰዎች ማለት ነው አንድ አላህን ብቻ ተገዙ ሲባሉ ሐቅን ሰሙ ተቀበሉ ግዱ ያለ አንሰማም ብሎ ጆሯቸውን አልደፈኑ ፈየተቢዑን አሕሰነ ከዛ በኋላ ተመለሱ እነዚህ ሰዎች ሐቅን ሰሙ ጥሩ ንግግርን ተግባር ላይ ያውላሉ ይከተሉታል ማለት ነው የዚህ ምሳሌ ደግሞ ቅድም የጠቀሰ ሳቢ ነው ጡፈይል ብን አምር አደውሲ ወደ ረሱል ሲመጣ መካ ከተማ ውስጥ ማለት ነው ሙሽሪኮች አንድ ችግር ያለበት ሰው አለ በሰውና ወይም በአንድ ሰውና በልጆቹ መካከል በሚስቱና በሱ መካከል የሚለያይ ሰዎችን የሚፈራርቅና የሚበታትን አንድ ሰው አለ ተጠንቀቀው ምናም ብሎ ብዙ አወሩበት ብዙ ጨቀጨቀ በዚህ ሰዓት ራሱ ጆሮ ውስጥ ጥጥ አደረገ እሱ ራሱ ታሪክ እንደሚገልጽ ከዛ በኋላ ነው ይላል ረሱል ስ ለም አጋጣሚ አየኋቸው ግን ያላህ መልክተኛ አያቸው ቁርአን እያነበቡ ነበር ይላል አንድ ሌላ ገለጻ አለ ወይም ሌላ ዘገባ አለ ወይም ንግግር እያደረጉ ነበር ምን አል ፈአበ ላሁ ኢላ አን ዩስሚዐኒ ባዕደ ከላሚ እሱ ጆሮም ደፍኗል ነገር ግን አላህ ስብሐነ ወተዓላ ከፈለገ የሚቀር ነገር የለምና የተወሰነ ንግግር ጆሮ ውስጥ እንዲገባ አደርጋለሁ አሰማኝ የተወሰነ ንግግር ጆሮ ውስጥ ገባ ይላል በዚህ ሰዓት ምን ያለ ጡፈል ብን እኔ ገጣሚ ቀን ያውቃል፣ አረብኛ ይጠፋል፣ አእምሮም ጽሁፍ ነው። ምንድነው የሚከለክል? እሰማለሁ ጥሩ ከሆነ ከተባለ መጥፎ ከሆነ ደግሞ ተዋለ ብሎ ወዲያው ጆሮ ውስጥ የነበሩትን ጥቶች ጣለና ወደ ሰሙ ሄደና እስቲ ንገረኝ አላቸው። ተከታተለ ቤታቸው ሲሄዱ ተከተሉ ማለት ነው። የማህሙድ የነገሩት ወዲያው ሰለማ ወዲያው ሄዶ ዳዕዋ አደረገ ለህዝቦቹ፣ የተወሰኑት ተቀበሉት። ከዛ ተመለሱ ወደ ረሱል ጋር መጣና አብዛኛዎቹ አልቀበል ብለውኛል፣ የአላህ መልእክተኛ ቁጥዑ ላህ አለ ደውስ ሰለች የኔ ህዝቦች በአጠቃላይ ላይ ዱዓ አድርግባቸው አላህ ያጥፋቸው ብላል። የአላህ መልእክተኛ እጃቸውን ከፍ አደረገ ምንድነው اللهم اهد دوسا وقت به مسلمين الله اكبر الله ሆይ የዶስን ህዝብ ምራቸውና ወደ እኔ ሙስሊም አድርገህ አምጣቸዋል በኸይበር ጦርነት ሁሉንም ወይም አብዛኛዎችን ለሰማንያ ቤተሰብ ያህል አስከትሎ መጣ አንድ ትፈልግ ኸይበር ጦርነት ከእነሱ መካከል አንዱ አቡ ሁረይራ ይህ ናም ይመለከታል الذين يستمعون القول فيتبعون احسن ከዛ ግን እውነት በጭንቅላታቸው ተሰረጸ ካወቀ በኋላ እሱ ላይ የሚጋጭ ነገርን ለምን አሰሙትም የሚያልን ሰው ይሄ ምናልባት እውነት ሊሆን ይችላል እያለ ነው። በሌላ ነገር አይደለም። ምናልባት እኮ እስቲ ያዳምጡ ጥሩ ሊሆን ይችላል ብትላ አላ እንደዚህ የሚባል ነገር የለም። ለዚህ የሚባለው አለዚነ የሰሚዑን አልቀውል የሚሉ አያ ሳይሆን ወኢና አው ኢያኩም ለዐላ ሁደን አው ፊ እኛ ወይ እናንተ ግልጽ የሆነ ምራቻ ላይ ነን ወይ ደግሞ ግልጽ የሆነ ጥመት ላይ ነን። ሀቅ ለሁለት አካፈል እንደ ነፍሮታ ላይ ማለት ነው ይህ ሰለፎች ጥቅል የሆነ አቋም ከቢድዓ መጠንቀቅ ከሽዋት መጠንቀቅ ማለት ነው። አቅም ያለ ሰው ከሰዎች ጋር ተወያይቶ ሐቅን ሊያስመልስ ይችላል። ወይም ሐቅን ለሰዎች ሊያገነዝብና ወደ እውነት ሊመራ ይችላል። ግን ይህ የሁሉም ሰው አቅም አይደለም። ሁላችንም አቅማችንን እንዋቅ ራሳችንን ደግሞ ከፍ ለቦታው አንድ ካዝ ማለት ነው። ለዚህም ነው ሰደቆች አሁን ልክ የሙሽሮች መንገድ ተደርጎ እንደሚጠቀሰው አንዳንድ ጊዜ ጆሮ ጆሮአቸው ደስተኛ ይደርሱ ነው ከማ ፈዓለ አልየብ ሰፍያ አንድ ሙብተዲ መጣና ቤቱ ገብቶ እንወያ አልፈልግም እንዳፈናቅር እሺ የቁርአን አንተ ልስማ ላምብልህ አንዳዳምጠልህ አልፈልግም ውጣለ ነው ያለ አንድ ጊዜ ስላናገረ ወደ ሚስት ከሌላ ግማሽ እንኳን አልፈልግም ውጣለ ነው ያለ አየብ ሰፍያ ነው ይሄ ሴቶች መንገድ ነው ብሎ አይደለም ይሄን የፈጸመው ወይም እነዚህ ሰዎች የሚሉትን ነገር ቀርተፈለ ግን በማደር አለ ሐቅ ሲበጠለ ረሱል ላ ስለም ለዚህ ነው ከጥመት ያስተነቀሱ ማለት ነው አስለን ኢጅማዕ ነው ይሄኛ ክላፍ የለበትም ክላፍ የለበትም ማለት አቀላቸው ሰለፎች እንደዚህ አይነት ነገር ቢሰሙ ግራ ነው የሚገባቸው ሁሉም በአንድነት ያጸደቁት ስምምነት ነው ማለት ነው ከቢድዓ መጠንቀቅ ግራ ከሚያጋቡ ዥንበር ሀሳቦች ራስን ማራቅ አስፈላጊ ስለመሆኑ ማለት ነው ሌላው እንደ መፍትሄ ከሚጠቀሱና ማንም ሰው ሊመከርበት ከሚገቡ ነገሮች መካከል ምንድን ነው ያሸበረቁና የተከሸኑ ቃላትን የተፈተኑ ገደል መግባት አያስፈልግም። የሰዎች ስብዕና ወይም ይዘውት የመጡት ሀሳብ መለኪያ የአንደበት ርቱዕነት የቃላት ማሸብረቅና መተሸነ ከመስተዋል ያለ ነገር ነው። እንዲያውም ብዙ ጊዜ እውነት አራማጅ ያልሆኑ ባጥንን ለሰዎች የሚያስተላልፉ ሰዎች ውሸትን የሚያስተላልፉት በእንደዚህ አይነት ባሸበረቀው ቃላት ለምን ሌላ መረጃ የላቸው በዚህ በኩል ካልታገዙ ሌላ ምን ያግዛቸዋል በዛ ለዚህ ነው አላህ ሱብሓነሁ ወተዓላ ምን ይላል ወከዛሊከ جعلنا لكل نبي عدوا شياطين الانس والجن يوحي بعضهم الى بعض زخرف القول غرورا ولو شاء ربك ما فعلوه فذرهم وما يفترون ولتصغى اليه افئده الذين لا يؤمنون بالاخره وليرضوه وليقترفوا ما هم مقترفون ለማንኛውም ነቢይ ጠለቅ አድርገንለታል ከሰውም ወይም ከጅን የሚሆኑ ሸያጢኖች ማለት ነው ከፊሉ ለከፊሉ ወሽ ብድብቅ የሆነ መልእክት ያስተላልፋል ምንድን ነው ይህ መልእክት በምን የሸበረቀ ነው ዝኩሩፈን ቀውሊ አማሩ የሆኑ ንግግሮች ናቸው ሩራ ነው መሸንደያ የሆኑ ቃላት ናቸው አላህ ቢሻ ኖሮ እነዚህ እንዲህ አይነት ውስጥ አይገባ ነበር አላህ ይጠብቃቸው ነበር ግን እነሱ ጥመት የሚያደርገው በዚያ መንገድ ላይ እንዲበዛ ምንድነው ይሄን የሚያደርጉበት ደግሞ ሌላው ምክንያት ولتصغى إليه أفئدة الذين لا يؤمنون بالآخرة እነዚያ በአኺራ ማያምኑ ሰዎች ልቦቻቸው ይህን ነገር እያዳሉት ማለት ነው አሁን በሙስሊሞች መካከል ይሁን አዲስ ነገር ሲከሰት ሁል ጊዜ ወይ አደገኛ የጥመት መሪዎች ጠልፈው ይዙታል ወይ ደግሞ ግራ የተጋቡና ውዥንብር ውስጥ የወደቁ ሰዎች ሌላውን ሰው ውዥንብር ውስጥ ይከተታል በዚህ ነው መስማት ሙናፊቆችን የሚያዳምጡ ሰዎች እንዳሉ ጠቅስ ምናል لو خرجوا فيكم ما زادكم من الخبالا ولأوضعوا خلالكم يبغونكم الفتنة وفيكم سماعون له ሙናፊቆችን የሚያዳ ሙስሊሞች ናቸው እኮ ግን ሙናፊቆችን ያዳምጣሉ በእነሱ ሹቡሃት ልባቸው ይወረዳል ማለት ነው እና ዘኻሪፍ አልአቅዋል እዚህ ላይ ቦታ የለውም ማለት ነው ይህን ለመጠቆስ ለመጠቆም ያህል ክርክርን አስመልክቶ አንዳንድ ጊዜ ባለሙያዎች አይፈልጉት ነበር ቅድም ባልኳቸው ምክንያት ማለት ሐቅ አንድ ነው ተቀብለውታል ጥርጣሬ ያለበት ስለ ሁሉ ጊዜ የሚጨቃጨቅ አይደለም እና አልኢማም ማሊክ ነው ሰው እንደነሳ ያለ አንድ ሰው መጣና እንከራከር አላቸው ሙርጂዕ ነው ሰውዬው ቢዳ ውስጥ የተዘፈቀ ሰው እንከራከር አላቸው እሺ ካሸነፍከኝ ይሰራል ትከተለኛለህ አላቸው እኔ ካሸነፍኩ ውስጥ አላቸው እከተልሃለሁ አላቸው እሺ ሌላ ሰው መጥቶ ሁለታችንም ካሸነፈን አላቸው አለች እንከተለዋለን አላቸው ምን አልፋ الإمام مالك يا هذا إن الله بعث رسوله بدين واحد وأراك تنتقل من دين إلى دين الله سبحانه وتعالى رسول صلى الله عليه وسلم በአንድ ዲን ነበር የላካቸው አንተ ግን ከዲን ወደ ዲን ስትለያይ ስትቀያየርና ስትለዋወጥ አየህ ይዛመታል ከዚህ ወደዛ ሀሳብ ማለት ሁሉ مزيد من الملك راساته لم يربط ان اثر نبذ كعمر بن عبد العزيز من عمر بن عبد العزيز <coughs> رحمه الله من جعل دينه غرضا للخصومات اكثر التنفل دين يتكتكنا ينترك الى ما يدرك كل شيء تنقل يا بس معناته ولي اودي مالك يا بس حتى انت وقفا الزم فذا وهلا ونفى لك متى استمر قال لك انا لو كل يوم جنبرس مولد جرام كابات هي مؤمن بحري هذا لما لك لكن هنا انا عندي سوتش ግራኛ ከባት ነገር ሁሌ መኖሩ እነሱን እውነት የማያውቁ ያስመስልባቸው ይችላል ልብ አንተ አንዳንድ ጥያቄዎች ሲቀርቡልህ ለዛ መልስ አለማግኘት አንተ ያለበት አቋም ውሸት ነው ማለት አይደለም አንዳንድ መልስ አታገኝለትም በቂ እውቀት የሌለ ሊሆን ይችላል ወይም ተዘጋጀ ሊሆን ይችላል እውነትን ይዘህ ሳለ ማስረዳት ላትችል ይችላል እና ጥያቄ መቅረቡና የዛ ጥያቄ መልስ አንተ ዘንድ አለመኖር በፍጹም ሊረብሽ አይገባም ኢራዳ ይኖራሉ አንዳንድ ሰው ሸክ ልስላም ኢብኑ ተይሚያ አንድ ጊዜ ኢብኑ ቀይም ኢብኑ ቀይም ራሱን ታሪክ ሲጠቅስ ባጭሩ ምን ይላል? ሚፍታህ ዳር ሰዓዳ የተባለ ኪታብ ላይ ምን አለ? አንድ ጊዜ ሸክ ልስላም ይላል ኢብኑ ተይሚያ ማለት ነው። እሱ አስተማሪ ነው፣ ይጠይቀዋል እና የሆኑ ነገሮች እንዴት እንደዚህ ቢሆንስ በዚህ ቢሆን ያልኩኝ إيراد بعد إيراد እንዲህ ቢሆን እያልኩኝ የሆኑ ጥያቄዎችን አበዛሁበታል። በይሳ ሸክ ልስላም ኢብኑ ተይሚያ ምክር መከረ ምን አለ? ልብህን እንደ ስፖንድ አታድርገው አለ የሚያልፈውን ሹቡሃትና ሻማት በአጠቃላይ መጥቶ የሚያስቀር ስፖንጅ አታድርገው አለ ነገር ግን እንደ ጠንካራ መስታወት አድርገዋል اجعله كزجاجة مسمة تمر الشبهات من ظاهره أو بظاهره ሹቡሃት እንዲህ ግራ የሚያጋቡ ዥንብር የሚያስነሱ ሀሳቦች በላይ በኩል የሚያልፉ ከመስታወት በላይ ውስጥ አይገባ አይሰርጽም ልብ አድርግ يدفعها بصلابته ويراها بصفائه መስታወት ስለሆነ ዘልቆ ስለማይገባ በጥንካሬው ያስቀርልሃል ይህንን መጥፎ ሀሳብ። ነገር ግን ሳታውቀው አይደለም እውነትን ተረድተህ ሐቅንም ደግሞ አውቀህ በተጨማሪ ውሸትን ተገንዝበ የውሸትን ውሸትነት ለሰዎች እንድታስረዳ ማየት ያስፈልጋል። እውነትን ብቻ ከሚያቅሰው የበለጠ እውነትንም ውሸትን የሚያቅሰው የበለጠ ደረጃ አለው፣ የበለጠም ይጠነቀቃል። ስለዚህ አንደኛ ታየዋለህ፣ ሁለተኛ ትጠነቀቀዋለህ። እንደዚህ አድርገዋለህ። አለበለዚያ ዝም ብለህ የመጣውን ሁሉ የምታስተናገድ ከሆነ ሳራ ቀልቡ ከመቀረል ይሻሃል ይሽዋል የሽቡሃት መጠራቀሚያ የሆነ ነገር ምን ያለ ቀሊም ወላሂ ይላል ሽቡሃትን ራሴ ለማድረግ እንደዚህ ምክር የጠቀመ ሌላ ምክር የለም ይላል ሌላው የመጨረሻው ኢንሻአላህ የምንጨርስበት መፍትሄ አንድ አዲስ ጉዳይ በተከሰተና ግራ የሚያጋባ ነጥብ በተነሳና በቦነነ ቁጥር ወደ ዑለማዎች መጠጋት የነሱን አመለካከት ሁል ጊዜ ለመስማት መጣር ዑለማዎች አላህ ስብሐ ወተዓላ በሰጣቸው ዒልም የተነሳ ፊትና ገና ሳይመጣ በፊት ይረዱታል በሽታው ማለት ነው كما يقول الحسن البصري من إلى الحسن البصري رحمه الله إذا أقبلت الفتن عرفها كل عالم وإذا أدبرت عرفها كل جاهل فتنة ፈተና በመጣ ጊዜ ሁሉም ዓለም ያውቀዋል ገና ካመጣት ፊትናዋ ደግሞ መታ የሰራችውን ሰርታ ሰዎች ለሁለት ወይ ለሶስት ወይ ለአራት ወይ ለሺህ ተከፋፍለው ውጤቱ ታይቶ ካለቀና ከሄደች በኋላ ሁሉም ጃሂሎች የዛኔ ይገነዘባሉ ልብ አድርጉ ፈተና ፈተና ነው እና ሰዎች ቅድም እንዳልኳችሁ የመለየት እድላት ይሰጣሉ ረሱል ስ ሰለም ምን ያለው ከማ في حديث ابن عمرو وغيره وقد روي عن غيره من الصحابه صححه بعض اهل العلم من ابي الله من لكل عمل شره ولكل شره فتره فمن كانت فترته الى سنتي فقد اهتدى ومن كانت فترته الى غير ذلك فقد هلك ለማንኛውም ተግባር ሌላ ሪዋያ ደግሞ ሊኩል ዓብዲ ለማንኛውም ሰው ወኔ እና ከፍ ከፍ የሚልበት የሞራል ጊዜ አለ ብለን ለማለት የሆነ ነገር ሲከሰት ከፍ ከፍ ይላል። ሁሉም በቃ ተፈታች ነው። ወሊኩል ሽረቲን ፈትዋ ከፍ ከፍ የሚለው ሞራል ደግሞ ሁሉ ጊዜ የሚለቅበትና የሚሰክንበት ጊዜ ይመጣል። ያለ ሁሉ ግን ሲሰክን የት ነው የሚሰክነው? የተነሳበት ቦታ ላይ ያርፍ ይችላል። ውሃ ውስጥ ሻይ ቅጠል ተጨምሮ ሲማሰልና ከዛ ትንሽ ይታወቅ ነው አንተ አንተ እየተማሰለ ሳለ ይበጠበጣል ስታየው ራሱ ሸቂጠን ሞልቶታል ስትተው ደግሞ ይሰጥናል ግን ግማሽ ወደ ቀኝ ግማሽ ወደ ግራ አሁን ፈተናው ምጣገር ግማሽ ወደ ቀኝ ግማሽ ወደ ግራ ቀጥሎ ነው ያለው መልእክተኛ ፈምን ካለ ይሄ ፈጥራው ነገሮችን ካለፉ በኋላ መስከኑ ወደ ቤቱና ከሆነ ፈቀጥ ይተዳ ተመርቷል ግን የሰከኑ ወደ ቢድዓ ከሆነ ወደ ሌላ ነገር ከሆነ ጠፍቷል ያለ አላህ መልእክተኛ እናም ይህ ነገር ከተከሰተ በኋላ ነው ጃሂል የሚገባው ማለት ነው በዒልምና በተቅዋ የታወቁ ታላላቅ አማርኛን ባይችሉ ማለት ነው አሊሞች ታላላቅ ዑለማዎችን ንግግር ሰምቶ ተግባራዊ ማድረግ ከፈተና ለመውጫ አንድ መንገድ ነው ማለት ነው እንደ ምሳሌ መስጠት ያህል የቃሩን ህዝቦች ቃሩንን ይመክሩት ነበር የተወሰኑት የተወሰኑት ደግሞ ይመኙ ነበር በጣም የተፈረቀ ሀብት ነው ገንዘቡ ራሱ የሚሸከሙት የእሱን ንብረት በአጠቃላይ የሚሸከሙት በጣም ብዙ ሰዎች ናቸው ጠንካራ ባሮች አሉት وآتيناه من الكنوز ما إن مفاتحه مفاتحه ብቻ لن تنوء بالعسبة أولي القوة طيب ይህ ሰው አላህ ስብሐ ወተዓላ ፍቃድ ፈጻሚ አልነበረም አማጭ ነበረ በጣም ከባድና ትልቅ ኩፍር የዘፈቀ አርመኝ ነው ይህን ሰው እያዩ ነው የተወሰኑት فخرج على قومه في زمنه قال الذين يريدون الحياة الدنيا يا ليت لنا مثل ما أوتي قارون إنا لمحرز عليه من ነው ቃሩን የተሰጠው አይነት ቢኖረ ለእኛ ምንኛ የታደለ ሰው እያሉ ያሞግሱታል እውቀት ያላቸው ሰዎች ምን አለው ገና ፈተና ሳይመጣ በፊት ማለት ነው ምን አላቸው وقال الذين اوتوا العلم ويلكم ويلكم ثواب الله خير لمن امن وعمل صالحا ولا يلقاها الا الصابرون يا الله سبحانه وتعالى من ذا لما ان መልካም ስራ ሊሰራ የተሻለ ነው ወይጀውላችሁ ይህን ደግሞ የሚያገኘው ትዕግስተኛ ብቻ ነው ናቸው ከዛ ዝም አሉና መጨረሻ ላይ አላህ ስብሐነ ወተዓላ ይህን ሰው ለሰዎች በአጠቃላይ መቀጣቀል ያደርገው ምድር እንድትወጣውና እስከ መጨረሻ ታስገባዋል ፈከሰፍና ቢሂ ወቢዳሪሂ ልአርድ فما كان لهم فئة ينصرونهم من دون الله وما كان من المنتصرين كذبت ትናንትና ስመኝ የነበሩ ሰዎች ዛሬ ነው واصبح الذين تمنوا مكانه بالامس يقول بيك ان الله يبسط الرزق لمن يشاء من عباده ويقدر لولا ان الله علينا لخسف فينا وكأنه لا يفلح الكافرون ትናንትና የእሱን ቦታ የእሱን ደረጃ ለማግኘት ሲመኙ የነበሩ ሰዎች ዛሬ ነው አላህ ስብሓን ታላ ለካ ለፈለገው ሰው ሪዝቁን ይሰጣል ይዘረጋል አላህ ስብሓን ታላ ለኛ ችሮታውን ብሎልንና አዝኖልን ነው እንጂ እኛ ደግሞ እንደሱ በምድር ውስጥ አስምጦ እስከ ቂያማ ቀን ድረስ እንድንገባ ያደርግን ነበራል አሁን የገባቸው ማለት ነው ስለዚህ ከዑለማዎች ጋራ መጠጋት የነሱ ምክር መስማት ይህ አስፈላጊ ነው ቁርአን ላይ ይህ ነገር መጥቷል ወኢዛ ጃአሁም አምሩ ምን አልአምኒ አው ልኸውፍ አዛዑ ቢህ ولو ردوه إلى الرسول وإلى أولي الأمر منهم لعلمه الذين يستنبطونه منهم ولولا فضل الله عليكم ورحمته لتبعتم الشيطان إلا قليلا يقول فرهاد من ملكة سوي معك الفرهاد من جر وين دمو سلام يسكن الناس مثل نقر بدرسة شغلة أتاعوا يسرقوا يسمون كل الذي هو نبرو በየቦታው ይላል ይባላል ምድራቸው ይህንን ነገር ወደ መልእክተኛውና ኡሉል አምር ወደሆኑ ሰዎች ይመልሱት አዋቂ ጭንቅላታቸው ተገንዛቢ አስተዋይ እውቀት ያላቸው ወደሆኑ ሰዎች ቢመልሱት ኖሮ ይላል አላ ስብን ለዓሊመሁ ለዚነ የስተንጡነሁ እነዚያ እስትንባጥ የሚያደርጉት ከቁርአንና ከሐዲስ አሕካሞች የሚያወጣጡ አዋቂ ሰዎች ይገነዘቡ ነበር ይሄ ነገር ለሰዎች መነገር አለበት ወይስ እንደበለ ከተነገረስ በምን መልኩ ነው ሁሉም ይነገራል አይነገርም መነገር አለምን ነገር ብቻ ሳይሆን ይህ ነገር እውነት ነው ውሸት ነው ይጣራል ከዛስ በኋላ ምን መደረግ አለበት መፍትሄው ምንድን ነው ይህ ሁሉ ያጣራል ያውቃል ነው ሰዎች ይህ ቢያደርጉ የተሻለ ይሆን ነበር ከፊት ጋር ያዘ ብዙ ብዙ መባል ይችላል ብዙ ተጽፏል ብዙም ተነግሯል ከጊዜ አንጻር ግን በዚህ አበቃለሁ አላህ ስብሐ ወተዓላ በሰማኝ ክብር ያደርገን ሰለላሁ ዐለይሂ ወሰለም ወባረከ ዐላ አሊሂ ወረሱሊሂ ሙሐመድ